የምናውቀው በዚህ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ይህም ብሎ እፍ አለባቸዋል፣ መንፈስ ቅዱስን ተቀበሏል። አሁን መንፈስ ቅዱስ ኢየሱስ ስለ አጽናኙ ከተናገረ በኋላ በአራተኛው ቀን መንፈስ ቅዱስ መጥቶ ነበር። ግን ኢየሱስ ምንድን ያለው? እኔ ሳልሄድ ሳላርግ አጽናኙ ወደ እናንተ አይመጣም ብሏል። ዮሐንስ ወንጌል ምዕራፍ 16 ከቁጥር 5 እስከ 7 መመልከት ትችላላችሁ። ቁጥር 7 ላይ እውነት እላችኋለሁ እኔ እንድሄድ ይሻላል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አሁን መንፈስ ቅዱስ ነው እንዳንል መንፈስ ቅዱስ መጥቶ ነበረ። ኢየሱስ duration class ኡን ጨርሶ ነው አጽናኙ የሚመጣው። ግን ኢየሱስ ራሱ በዘጠና ስምንት AD ላይ በዓለ 50 ላይ የወረደው መንፈስ ቅዱስ ከመጣ በኋላ በ33 ነው በዓለ 50 ላይ የወረደው መንፈስ ቅዱስ። በዘጠና ስምንት AD ላይ ግን መልእክቱ ሲናገር ማንም ኃጢአት አይስራ አለ። ኃጢአት ቢያደርግ ግን ከአብ ዘንድ አጽናኝ አለና። ስለዚህ ማን ነው? ኢየሱስ ነው አለ አጽናኙ። ከሌላው አጽናኝ የሚመጣው ከኢየሱስ በኋላ ነው ተብሏል። አስቡ። ያኔ ምንድነው ዲስፔንሴሽኑ ዘመነ መግቦቱ የኢየሱስ ነበር ማለት ነው። ስለዚህ ይሄ ነገር አንድ ነገር የሆነ ነገር አለ ማለት ነው መጽሐፉ ላይ እና በዚህ መልኩ ልታዩት ትችላላችሁ ማለት ነው። ሌሎችን ጥቅሶች ምን ኪዳን ላይ እንዲሁም አዲስ ኪዳን ላይ ስለ ረሱ ሰለላሁ ዐለይሂ ወሰለም የሚናገሩ ጥቅሶች አሉ። እነሱንም አንድ በአንድ ጥርስና ምላሱን እየነቀስን ኢንሻአላሁ ተዓላ ሌላ ጊዜ እንመለከታለን በአላህ ፈቃድ ማለት ነው። ለዛሬ ግን በተናገርኳቸው ጥቅሶች ላይ ጥያቄ ካላችሁ ይሄ ሰፊ እድል ነው። በተናገርኳቸው ጥቅሶች ላይ ጥያቄ ከሌላችሁ ስለ ረሱል ሰለላሁ ዐለይሂ ወሰለም የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። በ topic ኡ ላይ በተናገርኩት ጥቅስ ላይ ጥያቄ ከሌላችሁ ክርስቲያኖች room ውስጥ ካላችሁ የፈለጋችሁትን የፈለጋችሁትን ረሱል ሰለላሁ ዐለይሂ ወሰለም ላይ ያለው ስለ አይሻ ጉዳይ ይሁን ረሱል ሰለላሁ ዐለይሂ ወሰለም ስንት አግብተው ነበር የሚለው የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ኦኬ ጀዛኩሙላህ ኸይረን ባረከላሁ ወፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ وعليكم السلام ورحمة الله وبركاته جزاك الله خير الجزاء ወንድማችን ዛሂድ አላህ ይጨምርልህ ማሻአላህ በርታ ዛሬ ዘምዘም ጠጥተህ ነበር መሰለኝ ፓወር አገኘህ በደንብ ማሻአላህ እ ዘምዘም ማኡ ዘምዘም አወቀው ሊማ ሹሪበ ለሁ ብለዋል ነብያችን አለይሂ ሰላቱ ወሰላም። የዘምዘም ውሃ ለተጠጣበት ነገር ይሆናል። ለጤናም፣ ለዕልምም፣ ለምንም ጀላሉዲን አስዩጢ ረሂመሁላህ አንቱ የተባሉ ታላቅ ዓሊም ናቸው። ግብጻዊ ማለት ነው። የዛሬ 550 ዓመት በፊት የነበሩ ማለት ነው። ወደ አምስት መቶ ኪታብ ጽፈዋል እና በኢስላም ታሪክ ውስጥ አንቱ የተባሉ ሊቅ ናቸው። አምስት መቶ የሚደርሱ መጽሐፍትን ያዘጋጁ በተለይ በቅዱስ ቁርአን ተረጓሜ ላይ በተፍሲር ላይ ከቁርአን ጋር ተያያዥነት ባላቸው እውቀቶች በጣም የሚደንቁ ሰው ነበሩ። ረሂመሁላሁ ረህመተን ዋሲዓ እና ሲራቸው ላይ አንድ የፍልስፍና አስተሳሰብ አራማጅ የነበረ ሰው አመለካከታቸውን በአንድ ጊዜ ቀየረባቸው ከጊዜ በኋላ ማለት ነው ግራ አጋባቸው መስመር አስለቀቃቸው ተሳካልኝ ብሎ ሰውየውም ጨፈረ በፊት የነበረው እውቀት መስመሩ ሁሉ ጠፋባቸው አንድ ታላቅ አሊም ሲያመላክቱ ታሪኩ ረጅም ነው ወደ ሐጅ ይዟቸው ከሄደ በኋላ ነይተው ይሄን ነገር እንዲጠጡ አዘዛቸው አላህ እውቀትን እንዲጨምርላቸው የነበረውንም እንዲመልስላቸው ወደ አላህ ዱዓ በማድረግ የዘምዘም ውሃን ከጠጣብኝ በኋላ አልሐምዱሊላህ እውቀት የተመለሰልኝ የነበሩትንም ኪታቦች በቃሌ አፍዣቸው ነበር እንደገና ጻፍኳቸው ተመልሰው ጻፉት ወደ ነበረበት ቦታ ማለት ነው data recovery ነው ማለት ነው እና ማሻአላህ ዛሬ ደስ ይላል 85 ደቂቃ እና ወንድም እህቶች ክርስቲያን ወገኖችን በ room ኡ ላይ ካላችሁ አሁን በተማራችሁ ትምህርት ላይ ወይም ስለ ነቢያችን አለይሂ ሰላቱ ወሰላም ጥያቄ ጠይቁ ኢንሻአላህ 85 ምንድን ነው 85 ለኔ ነው ወይስ ለሌላ ሰው ነው ያው እንግዲህ 11 ሰዓት ነበር የጀመረው 12 ሰዓት ከ25 ነው የኔ የሚያሳየኝ ያው 85 ደቂቃ ነው የሚለው እንደዛ ነው ሰዓቱን ነው ያየሁት 11 ሰዓት ነበር 12 ከ25 ስታቆም 85 ብዬ አይቼዋለሁ record ያደረጉ እህቶች ካሉ ምናልባት እነሱ የሚያውቁት ይሆናል አላ ኩሊ ሃል አላህ በሰማነው በረካ ያደርግልን ጥያቄ ያላችሁ موجودين አላችሁ ያ ጀማዓ ካልቶክ በቃ ሩሞች እንዳለ እየተመቱ ነው አይደለ የፓልቶክ ሩሞች እንዳለ እኮ ተቸገሩ አዲስ ነው አሉ መሪያ አዲስ 31 ነው እንዲህ የሚያደርገው አሉ ደግሞ እንዲህ ስላችሁ እንዳታምኑ ላላ አፍሪካ አይደለም እኮ አረቦች room ም ያስቸግራቸዋል። ችግሩ ልክ አሁን የሰፋ አይሁን እንጂ አረቦችም ጋር እኮ ገባለሁ። ድምፅ አይሰማም፣ ዜሮ ይሆናል። አንዳንዶቹ ጋር ይሰማል እንጂ ሁሉም ነው። አጠቃላይ ከዋናው ቦታ ነው። የሆነ ችግር አለ። upgrade ማ አድርገነዋል እኮ አስር ጊዜ upgrade ይላሉ። upgrade እናደርገዋለን፣ ግን እንደዛ ሆኖ ችግሩ አለ። ሰው የሰራው ነገር ይሄ ነው። መቼም ከእንከን አይጠፋም። እንከን ነው ያው ከእንከን መላቀቅ አይቻልም። 15 11.4 ነው አሁንም upgrade የምታደርገው ከ11.4 አልወጣም፣ እዛው ነው ያለው። ታልቶት ሜሴንጀር ቨርዥን 11.56 ነው 500 ቢውልድ number ኡ እንጂ 11.4 ነው። እኔ 10.4 ነበር የምጠቀመው፣ አሁን አስቸገረኝ የድሮ ላይ በጣም አሪፍ ነው ተብሎ ድረስ ሳያስቸግረኝ ቴም ጥያቄ ያላችሁ በእንግሊዝኛ ከጀመርከው በእንግሊዝኛ ጨርሰው እንኳን ደህና መጣህ ወደ ሩማችን አይ ሄት ዘረኛ خطاب تفضل ትክክል አንድን ነገር ስናጣው ነው የምናውቀው لا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله እሺ የኔ ጥያቄ ኤርምያስ ምዕራፍ 28 ቁጥር 9 ላይ ስለ ሰላም የተናገረ ነቢይ የነብዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነቢይ እንደሆነ ይታወቃል ይላል እና ይሄ ጥቅስ ላይ ያው ኢየሱስ ለሰላም እንዳልመጣ ይታወቃል። ብዙ ጊዜ ወገኖቻችን እሱን ነው የሚመለከተው ይላሉ እና ሉቃስ 12 ምዕራፍ 12 ከ51 እስከ 53 ላይ ለሰላም እንዳልመጣ ይናገራል። ማቴዎስ 10 ምዕራፍ 10 ቁጥር 34 እስከ 36 እዚህ ጋም ለሰላም እንዳልመጣ ይናገራል እና ይሄ ለነቢያችን صلى الله عليه وسلم አይመለከትም ወይ? ማይክ ፍሪ አሰላም አሌይኩም። ለምን ኢየሱስ ለሰላም አልመጣምና አሎ ጠጣብ ድምፅህ አልተሰማም መሰለኝ። ተናግሮ ነበር። አዎ ያንተ ግን አይሰማም። mic ላይ ቆም። ሰምተኸዋል ዛሂድ? ጥያቄውን ሰምተኸዋል? السلام عليكم ኡስታዝ። وعليكم السلام ورحمة الله። ነው እያወራ እያለ ተቋረጣል እና ይሰማችኋል ወይ ለማለት ፈልጌ ነው። የእሱ ለእኔ አልተሰማኝም ነበር። ነው ማይክ ላይ okay እጅ አውጣ በቃ ठीक है वहाँ अस्सलाम वालेकुम वरहमतुल्लाहि व बरकातुहू समा London city Invite Samal. Ah. Uh, ini ኤርምያስ ምዕራፍ 28 ቁጥር 9 ላይ ምን ይላል? ስለ ሰላም የተናገረ ነቢይ የነቢዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነቢይ እንደሆነ ይታወቃል ይላል እና ይሄ ጥቅስ ለኢየሱስ ነው የሚመለከተው ይላሉ። ግን ሉቃስ ምዕራፍ 12 ከ51 እስከ 53 ሰላምን ለማምጣት የመጣው አይምሰላችሁ፣ ለመለያየት እጅ ይላል። እንደገና ማቴዎስ ምዕራፍ 10 ከ34 እስከ 36 ሰላም ለማምጣት አልመጣሁም ሰይፍን እንጂ ይላል እና ይሄ በምን መልኩ ነው በኢየሱስ የሚመለከተው? ጭራሽ እኮ ኢየሱስ ለሰላም አልመጣም እና ይህን ነበር ጥያቄ። ማይክ ፍሬ ሰላም አለይኩም። okay وعليكم السلام ورحمة الله وبركاته። የትንቢተ ኤርምያስ ምዕራፍ 28 ቁጥር 9 ላይ ያለውን የትኛውን commentary ለኢየሱስ ነው የሚናገረው የሚል ነገር አላነበብኩም። normally በግለሰብ ደረጃም በውይይት ደረጃም ይህን ጥቅስ ሲያቀርቡትም አላየውም፣ ለኢየሱስም ለማንም እንደሆነ ጥቅሱ ለማን ይስራ አይስራ የሚለውን ነገርም እኔ ሰምቼም አላውቅም። ራሱ ግን ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 25 ድረስ ያለው ላይ ነቢዩና የክርስቶስን ማንነት identify የሚያደርገው two central figure አድርጎ ነው። ሁለት የተለያዩ identity ዎች እንደሆኑ ነው አድርጎ የሚያስቀምጠው። ሁለት የተለያዩ identity ዎች ከሆኑ ወይም ሁለት የተለያዩ ቀዋሚ ማንነት ከነበሩ ኤርሚያስ 28:9ን ታዲያ የቱ ጋር ነው ያለው? ነብዩ የሚባለው ነገር የቱ ጋር ነው ያለው? ምክንያቱም ዘዳግም 18 18 ላይ ያለው ለኢየሱስ ነው ብለው ስለሚያስቡ እነሱ ያለው አማራጭ አይሁዶች የሚጠብቁት የነበረው ነብዩ የተባለው ኤርሚያስ 28:9 ነው ብለው minority scholar ኦች ይህንን ነገር comment ያደርጋሉ ማለት ነው በ commentary ኣቸው። ስለዚህ በዚህ መልኩ ነው የሚታየው እንጂ ኤርሚያስ 28:9ን ለኢየሱስ ነው የሚል እስካሁን ድረስ አላዳመጥኩም ማለት ነው። ምናልባትም ካለ ደግሞ አሁን አንተ ያመጣቸው ጥቅሶቹን በደንብ አድርጎ እንትን ማለት ይቻላል ማለት ነው። ጥያቄ ማቅረብ ይቻላል ማለት ነው። በዚህ መልኩ ልትረዳው ትችላለህ ማለት ነው። ግን important ኡ ነገሩ በእንትኑ ላይ ያለው grammatical ዮሐንስ ወንጌል ምዕራፍ 1 ቁጥር 19 እስከ 25 ድረስ ያለው መቋቋም ማንም ሰው አይችልም። ዮሐንስ ወንጌል ምዕራፍ 1 ከ19 እስከ 25 ድረስ ያለው ማለት ነው። በነብዩና በክርስቶስ መካከል በመሲሁና በነብዩ መካከል فرق አድርጎ ነው የሚያስቀምጠው። ወይም የሚል ነገር አለ። ወይም ማለት preposition ነው፣ መስተዋድድ ነው። ስለዚህ ሁለት የተለያዩ ቅዋሜ ማንነቶች እንደሆኑ person ኦች እንደሆኑ ይናታያል ማለት two discernible ሳይሆኑ እንዲሰርነብል የሆኑ person ኦች ናቸው ማለት ነው። ስለዚህ ሳሊቪ figure ኦች ናቸው፣ central figure ኦች ናቸው። እነዛ በትንቢትም ደረጃ ትንቢተ ሚልኪያስ ምዕራፍ 3 ቁጥር አንድ ላይም ስንመለከተው እናንተ የምትፈልጉት መልእክተኛ ማን ነው? እናንተ የምትወዱትን ጌታ ይመጣል፣ የቃል ኪዳኑ መልእክተኛ ይመጣል ብሏል። ምን ዕብራይስጡ ወ ይጠቀምበታል። and ብሎ preposition ይጠቀምበታል። አሁን ያ copulative conjunction ነው የሚጠቀምበት አገናኝ መስተጻምር የሚባለው ማለት ነው። mic free ነው። شكرا አማን አንዶ አለህ እንዴ? አማን አንዶ ለብራዚል ትኬት ቆርጠ ነበር እንዴ? ትኬት መሸጥ ጀመርክ እንዴ? ወደዛ ሂዳል ብለን እኮ ያው ኳስ አፍቃሪ ነህ። ስትጠፋ ጊዜ ቢያንስ የጀነት ትኬት ነው እዚህ ያለው እኛ ጋር የእግር ኳስ አይደለም። አማና እንደ አዎ አላህና መልእክተኛውን ላመነ ሰው ትኬት በዚህ ምድር ላይ እንዲቆርጥ የኦሮሞ ተከፍቶልሃል፣ እድል አለ። የምትጠይቀውም ያንን ፈልገን መሰለኝ ቆረጥኩ እኮ ቀድሜ ነው። አልሐምዱሊላህ የሚፈለገው እሱ አይደል? ታዲያ እኔ ወደ ገነት ነው። አብሽር ፎርጅዱ እንዳይሆን አጣራው በደንብ ደግመ ወደ ጥያቄ ግባ። እንዴት ናችሁ? ሰላም ነው? ሁላችሁም ድምፅ የሚሰማችሁ ሁሉ ሰላም ብያችኋለሁ። special ሰላምታ አፍሪካ ቲቪ እንዴት ነህ? ከዛ በኋላ ወደ ጥያቄ ልግባ። እስቲ ቫይድ እንትን ነው እስቲ ዘዳግም ላይ ያለውን ቅድም ስታነሳው ነበረ ለነብዩ መሐመድ ነው ብለ speak up አይሰማም እንዴም ድምፅ አሉ ይሰማል እሺ volume ላርግላችሁ አረስተ መጨረሻው okay ቫይድ ከሰማኝ አንዳንድ በለኝና ድምጼ ካልተሰማ እንዳልደግምልህ okay ይኸውልህ ዘዳግም ዘዳግም ላይ ነው 18 ላይ ያለውን ያነሳው አለ እና እሱ ጥቅስ ለነብዩ መሐመድ ነው አልክ እና እሱን መጀመሪያ ስለሱ በደንብ ለማወቅ አይ እኔ ስለ ነብዩ መሐመድ ከሆነ ጥያቄ አለ ምን መሰለ ጥያቄ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሆነ ጥያቄ አለ ምን መሰለ ጥያቄ ዘዳግም አስራ ስምንት ላይ ያለው ይቅርታ ድምጽ ተዘጋ። ላንብብልህና ከዛ በኋላ አንተ ትነግረኛለህ። እንደዚህ ይላል ምን ይላል መሰለህ ቁጥር ሀያ ላይ እንዲላል ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አምላክ ስም የሚናገር ነብይ እሱ ይገደል። በልቡም እግዚአብሔር ቃል ተናግሮ ቃሉ እናውቅ ዘንድ እንዴት ይቻላል ብትሉ ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነብዩም ነብዩ በድፍረት ተናግሮታልና እርሱን አትፍሩት ይላል። እዚህ ጋር ለማንሳት የፈለኩት ምን መሰለ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብር እሱ ይገደል ይላል እና በዚህ መሰረት ማለት ነው አንድ ቁርአን አያነብልህና ከዛ በኋላ አንተ እሱም አይደለም ብለህ አስረዳኝ ለሳቸው ከሆነ ይሄ ነገር እንዴት ነው ነው ምን ይላል መሰለህ ምዕራፍ 22 ቁጥር 52 ላይ ያለውን ሱራ ነው ማነብልህ ከመልእክተኛም ከነቢይም ከአንተ በፊት አንድንም አላኩም ባነበበና ዝም ባለ ጊዜ ሴጣን በንባቡ ላይ ማጥመሚያ ቀረን የሚጥል ቢሆን እንጂ ይላል። በተናገረና ዝም ባለ ጊዜ ሴጣን ነው የሚያናግረው ይላል። ይህን ነገር ደግሞ ያው አንተ ታውቀዋለህ። ይሄ ሱራ ለምን እንደመጣ እንዴት እንደመጣ አንተ ከዚህ በፊት ስትናገር ነበር። ያው አሁን እንትን ካላልክ እንጂ ይህ ሱራ የመጣው በምዕራፍ 53 ቁጥር 19 ላይ ባሉት በነዛ ያላ ልጆች በሚባሉት ላይ የነበረውን በዛ ምክንያት ተናግረው ይሄ ነገር ዳግም አላ ደግሞ ሆኖ ችግር የለውም ከመልእክተኛ ካንተ በፊትም የሚናገር ነበረ እና ሴጣን ነው የሚጥለው ያንን ቃል የሚል ነገር ማስተባበ ይሄኛው ሱራ የመጣው በዛ ምክንያት ነው። በዛ በ53 19 ማለት ነው። ቫይድ ያውቀዋል አበደ ችግር የለም። ለቫይድ እናድር ጠይቀው አማን ቁርአኑን ስታነብ በስርዓት አንብቦ መጀመሪያ ጠይቀኝ ሳይሆን የተባልከው በስርዓት ቁርአንን አንብብ። ዝም ብለህ የሌለ ነገር አትቀባጥር። <laughs> እሺ ከቀባጥርኩ ይቅርታ። <laughs> እሺ ላንብበው። 52 ምዕራፍ 22 ቁጥር 52 ላይ ያለውን ያነበብኩት ከመልእክተኛና ከነቢይ ከአንተ በፊት አንድንም አላክንም ባነበበ እና ዝምም ባለ ጊዜ ሰይጣን በንባቡ ላይ ሰይጣን በንባቡ ላይ የማጥመሚያ ቃልን የሚጥል ቢሆን እንጂ ወዲያውም አላህ ሰይጣንን የሚጥለውን ያስወግዳል። ከዚያም አላህ አንቀጾችን ያጠናክራል። አላህ አዋቂና ጥበበኛ ነው ይላል። ይሄ ሱራ የመጣው በ53 በምዕራፍ 53 ቁጥር 19 ላይ ባለው እነሱን ደግሞ ላንብብን ከፈለክ ያው አንተም ጎበዝ ይሄ ነው ምዕራፍ 53 ቁጥር 19 ይላል አላ አል አላትና አልኡዛን አያችሁን ሶስተኛውንም አነስተኛውንም መናትን አያችኋትን የምትገዟቸው ሀያል ሀያላቸውን እናንተ ወደ እነርሱ እነርሱ ሴት ልጆች ይኖራልን ይቺ ያን ጊዜ እድላዊ ክፍያ ናት ይላል እነዚህ አልኡዛን አልመዛዝና አልኡዛን አላትና አልመናት የሚባሉትን ያው ያላ ልጆች ነው ተብለው በሚታመኑ ጊዜ የሚነገር ነገር እንደነበረና ያ ጊዜ ያኛው ነገር በምዕራፍ 20 በምዕራፍ 22 ቁጥር 52 ላይ ያለው የመጣው ሰይጣን ባነበበ ጊዜ ምናምን የሚለው በዛ ጊዜ የተናገሩት ነው እና ችግር የለውም ከአንተ በፊትም በነበሩ ነቢ ላይ ይሆናል ይላል። ይሄ ነገር ሆኗል። አይዞ ጥያቄው የኔ ጥያቄ ስለሆነ አጠያየቁንም ራሱ አልቻልክበትም። ራሱ ላገዘ ትንሽ። እስቲ ያንተ ጥያቄ ነው እንዴ? ነውን ያነሳው ነበር ይሄን ጥያቄ። ስለዚህ ላገዝ ትንሽ ካልሆነ ራስ ተናገር። ውይ ተው እንጂ አማን ሀያ ጊዜ ነበር ማለት ታነሱ ሰው እስካነሳው እኮ አሁን እኔ ልጨርስና ከዛ በደንብ ታነሳዋለህ። ላገዝ አጠያየቁን፣ ካልሆነ ግን አውራ ተጠብቃለሁ። እሺ ልጨርሰው፣ ልጨርስና ከዛ በደንብ ታወራዋለህ። ጨርስ። አንደኛ ይሄ ነው ይኸውልህ፣ በዚህ መሰረት አሁን አንተ ባልከው በማንም አንተን በምናነሳው መሰረት ይሄኛው ትክክል አይሆንም። አንድ የመጀመሪያው ማለት ነው። ሁለተኛ ከወንድሞች የሚለው አሁን አንተ ወንድሞች የሚለውን ነቢዩ መሐመድና የሙሴን ወንድም እንዴት አድርገህ ነው ያገናኛቸው ወንድም የሚለው ማለት ነው። ገብቷል? አማን ጨርስ ጨርስና የተለያየ ነገር ነው የምጠይቀው። ጨርስና ከዛ በኋላ እንትን እኔ ወደ መልሱ። አዎ የተለያየ ስለሆነ እኮ አንድ እሱ ነው። ጨርስ። እሺ ልጨርስ። አንደኛው ይኸውልህ የመጀመሪያ ጥያቄ በሌላ አምላክ ስም መናገራቸውና ሴጣን ያንን የአምላክ ቃል መጣሉን በእሳቸው አንደበት ላይ መጣሉ ያው በ18 በዳግም 18 መሰረት እሳቸው የእሳቸው ሊሆን አይችልም። እንደውም የሚለው ያ ነብይ ይገደል ነው። አንድ እሱ ነው። ሁለተኛ ደግሞ ወንድም የሚለው ትክክል ሊሆን አይችልም። ምክንያቱም ያው ወንድም አይደለም ወንድም የሚባል ነገር እሳቸው ዘንድ አይሆንም ሊሆንም አይችልም። ይሄ ነው ወንድም የሚባለው ያው እኔ አእምሮ ውስጥ ነው እንዲ ያለው እንትን ጨረስክ አሁን አማን? ጨረስክ? አንዳንድ አሳየኝ። እኮ ና እሺ፣ ጨርሳ ጨርስ። mic free። እሺ፣ mic ይሰማል? okay አውርዶኝ ነው ያው ልቀጥል እንዴት ነው አድሚ ጨርስ okay። አይ እያወረድ ይችላል የመጀመሪያው እንደዛ ነው ሁለተኛው የወንድም የሚለው ሊሆን አይችልም ነው ወንድም የሚለው ላይ ይመጣችም ሶስተኛ ስለ ነብይ ያነሳው ነገር አለ ነብይ አልክ ነብይ የሚለው ያንን ነው አልክ። ግን ስለ ነብይ የሚለው ላይ ኢየሱስ ክርስቶስ ዘራሱ ሲናገር ሙሴ ስለ ነብዩ ጻፈ ምናምን አይልም መጽሐፍ ቅዱስ አንተ እንደምትለው ስለ ራሱ እንደጻፈ ምናምን ነው የሚናገረው ለምሳሌ ሰዎች ራሳቸው ከዚህም የተነሳ ሰዎች ኢየሱስ ክርስቶስ ያደረገውን ባየ ጊዜ ይሄ ነብይ ነው የሚመጣው ነብይ ይሄ ነው አሉ ይላል። like አንደኛዋ የሰማሪያ ሰው አንተ እውነት ነብይ እንደሆንኩ አወቅኩ ምናምን አለች። ስለዚህ ያው ነብይ ኢየሱስ ክርስቶስ ነብይ በሚለው ጊዜ እዚህ በሙሴ ራሱ የተጻፈው ስለኔ ነው ብሎ ክርስቶስ ይናገር ነበር። ያ ያ ነብይ የሚለው ላይ ያው ለነብዩ መሐመድ ነው የሚለው ትክክል አይደለም ነው። ግን ሁለቱን ነገር አስረዳኝና ስለ መንፈስ ቅዱስና ነቢይ ስለሚለው ደግሞ ተመልሼ እመጣለሁ። ግን ስለ ዘዳግም ላይ ትንሽ መጀመሪያ እንጨርስና ከዛ ስለ ነቢዩና ስለ መንፈስ ቅዱስ ደግሞ ትንሽ እስቲ ያለውን እነግርሃለሁ። ይሄ ነው ተመልሼ መጣሁ። እስቲ mic okay okay። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄውን አጠያየቁን አንደኛ እንትን አላልክበትም፣ ሁለተኛ ጥያቄው ግልጽ አይደለም። ግን ትንሽ ልርዳህና የገባኝን ነገር ልንገርና ጥያቄዎች ገብተውኛል ወይ? መጀመሪያ መጀመሪያ የጠየቀው ምንድነው? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ወንድም የሚለው ማንን ነው የሚያመለክተው? የሙሴ ወንድም እንዴት ሊሆን ይችላል? ወንድም የተባሉት እስራኤላውያን ናቸው የሚል ነው መጀመሪያው መሰለኝ አጠያየቅ ልትልበት ቻልከው። ሁለተኛ በሌላ አማልክት ስም ይላል የተናገረ ሐሰተኛ ነው ይላል እና ረሱ ስላ ስለም ሲናገሩ በያህዌ ስም ሳይሆን በሌላ አማልክት ስም የተናገሩት ሶስተኛ ነገር ደግሞ ምንድን ነው ከፈጣሪ ዘንድ ሳይመጣላቸው ከፈጣሪ ዘንድ የመጣላቸው ነገር አለ። በሱረቱል ሀጅ ምዕራፍ 22 ቁጥር 52 እና በሱረቱል ነጅም ምዕራፍ 53 ቁጥር 19 እና 20 ላይ የተጠቀስከው አላት አሉዛና አልመናት የሚባሉ ነገሮች አሉ እና እነዚህ እንዴት ታያቸዋለህ የሚል ነው ጥያቄ ጠየቀው። ከዛ አራተኛ ደግሞ ምናልክ ኢየሱስ ለእኔ ነው የሚገባው ይጥቅስ ብሎ ዘዳግም 18 18ን ዮሐንስ ወንጌል ምዕራፍ አምስት ቁጥር አርባ ሶስት ላይ ጠቅሰዋል ብላ አራት ጥያቄዎችን አወጣ ማለት ነው። አራት ጥያቄዎች ናቸው። እነሱን ልመልስል። ከተስማማ አንድ አሳይ ማለት ነው። ካልተስማማ ከእንደገና ማየት ትይዛለህ ማለት ነው። ግልጽ ነው። ጥያቄ ገብቶኛል? ምን ሳር አማን አንዶም ነው እንዴ? okay የመጀመሪያ ጥያቄ ምንድነው? ራሱ እዚህ ጋር ምናልባት አንተ አላስተዋልክም እንጂ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን ነገር ረጋ ብለህ እንድታየው ፈልጋለሁ። የመጀመሪያ መነሻው ጥቅስ ማለት ነው። ምን ይላል እዛ ጋር ስትመለከተው? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አድርጋለሁ፣ ያዘዝኩትን ቃል ይነግራቸዋል። ከወንድሞቻቸው መካከል ያለው ለማን ነው ስትል እንዳንተ ይላል። አንተ ነው እናንተ አይደለም ያለው። እንዳንተ ያለ ነቢይ ከወንድሞቻቸው መካከል ለእስራኤሎች ከወንድሞቻቸው መካከል ለእስራኤል ወንድሞች ከሆኑት መካከል እንዳንተ ያለ ነቢይ አስነሳላቸዋለዋል። ስለዚህ ከወንድሞቻቸው መካከል ሲባል አስራ ሁለቱ ወንድማማቾች ናቸው። አስራ ሁለቱን እንደ አንድ አድርጎ ለነሱ ወንድሞች ለእስራኤል ወንድሞች ከሆኑት መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ነው የሚለው። ስለዚህ የመጀመሪያ ወንድም የሚለው የሚለው concept ራሱ እዚህ ጋር የተረዳው ከወንድሞቻቸው መካከል ሲል ለእስራኤል ወንድሞች ከሆኑት መካከል እንደ ሙሴ ያለ ነቢይ ይነሳል ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 16 ጀምረ አንብበው ራሱ። ስለዚህ ወንድሞች የተባሉት እዛ ጋር ራሱ contextually ስትመለከተው እስራኤላውያን ሳይሆኑ የእስራኤል ወንድሞች ናቸው አለ። እነማን ናቸው? ወደፊት የምንደርስበት ነገር ነው። ምክንያቱም ታስታውስ እንደሆነ ኢስማኤልና ይስሐቅ ሁለቱ ወንድማማቾች ናቸው። ከዛ ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል። ምድረ በዳ የሚለው የዕብራይስጥ ቃል አረብ ነው ብሎ ቢጠቀመት፣ አረብ ማለት desert ማለት ነው፣ ምድረ በዳ ማለት ነው ራሱ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ ማየት ይችላል። እንደኔ ያለ ነቢይ ያስነሳላቸዋል ከወንድሞቻቸው መካከል አለ። ስለዚህ አረቦች ለእስራኤላውያን ወንድሞች ናቸው ማለት ነው፣ ወንድማማቾች ናቸው ማለት ነው። ካልሆነ ግን ከወንድሞቻቸው መካከል የሚባለው ከእስራኤል ወንድሞች አሊያም ከኤዶማውያን ከሚባሉት የመጣ ነቢይ ካለ ሂስቶሪካል ዶኪሜንቶችን አገላብጦ ታሪካዊ ፍልሰትና ታሪካዊ ዳራ ባላቸው መነጋገር ይቻላል ማለት ነው። ስለዚህ ከእስራኤል ወንድሞች መካከል ሙሴን የሚመስል ነቢይ እንደሚመጣ ይናገራል ማለት ነው። ስለዚህ የመጀመሪያ ወንድሞች የሚለውን በዚህ ሳብ ታየዋለህ ማለት ነው። ካልሆነ ግን ከወንድሞቻቸው መካከል ስለሚል የእስራኤል ወንድሞች እነማን ናቸው የሚል እኔ ገልብጬ ጥያቄ ልጠይቅ እችላለሁ ማለት ነው። አንደኛ። ሁለተኛ የጠየቀው ጥያቄ በሱረቱ ሀጅ ምዕራፍ 22 ቁጥር 52 ላይ ከአንተ በፊትም ከመልእክተኛም ከነብይም አይመጣም ሴጣን የማጥመሚያ ቃልን ቢጥል እንጂ አላ ያ የጣለውን ቃል ቢሰበስብ ማን ነው ቢያስወግድ እንጂ የሚል ጥቅስ አለ። አንድ ጥያቄ ልጠይቅ አማና። እንደውም ዳዊት ነብይ ነበር እንዴ? ዳዊት ንጉስ ዳዊት ነብይ ነበር? ንጉስ ዳዊት ነብይ ነበር ወይ በመጽሐፍ ቅዱስ? አማን አዎ፣ ሐዋርያ ሥራ ምዕራፍ ሁለት ላይ አዎ። አሁን መጠየቅ ጥያቄ ሰይጣን የማጥመሚያ ቃልን በዳዊት ላይ ጥሎ አልነበር ነበረ ወይ? ለምሳሌ አንደኛ ዜና መዋዕል ምዕራፍ 21 ላይ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ እንዴት ሊያንቀሳቀሰው ቻለ? እንዴት ሊያንቀሳቅሰው ቻለ? ምን ብሎ ነው ያስቆጠረው ራሱ? ዳዊት ከነቢይ ከነበረ የፈጣሪ ነቢይ ከነበረ እንዴት ሰይጣን የማጥመሚያ ቃልን አሊያም እስራኤልን እንዲቆጠር ሊያስደረገው ቻለ? ያ ማለት ዳዊት ያ ነገር ሰይጣን ስላስቆጠረው ዳዊት ይዞት የመጣው መልእክት ሪሳላ ከሰይጣን ነበር ብሎ አራት ነጥብ ላይ መዘጋት ይቻላል? ስለዚህ መጀመሪያ እዛው ላይ የተናገረውን ጥቅስ ማየት ያስፈልጋል። ሌላው በሱረቱ ነጅም ምዕራፍ 53 ቁጥር 19 እና 20 ላይ ያለው አላት አሉዛና አልመናት የሚባሉት አያችሁ ተመለከታችሁ ወይ እያለ ነው እንጂ የሚናገረው አላት አሉዛና አልመናት የአላህ ሴቶች ልጆች ናቸው የሚሉት አረቦች እንጂ ቁርአኑ አላለም። ጥቅሱን በደንብ አገላብጠ ማየት ትችላለህ። አላት አሉዛና አልመናት የሚባሉትን የአላህ ሴቶች ልጆች ናቸው የሚሉት አረቦች ናቸው። እንጂ ምንም ከዚህ ጋር የሚያገናኘው ነገር የለውም ማለት ነው። ካለው ግን የተለያዩ ኮሜንተሪዎችን ልታሳይ ትችላለህ ማለት ነው። ሁለተኛው ማለት ነው። ሶስተኛው በሌላ አማልክት ስም ነው አልከኝ። አላህ የሚለውን ስም ኢየሱስ ምድር ላይ ያለ ይጠቀምበት የነበረ ስም እንደሆነ ታውቃለህ። አማናንዶ አስራ ስምንት ቦታ ላይ ኢየሱስ አላህ እያለ ነበር የሚጠቀመው የነበረው። በምን አወክ ካልከኝ ኢየሱስ የሚናገርበት የነበረው ቋንቋ Aramaic ነው። እግዚአብሔር እያለ አይደለም የሚጠቀመው። ለምሳሌ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ማየት ትችላለን። ስለምን ቸር መምህር ትለኛለህ? ከአንዱ አምላክ በስተቀር ሌላ ቸር መምህር የለም። አንዱ አምላክ ብሎ የሚጠቀበት there is no good but one that is God ስለዚህ አሁን God ብሎ እዚህ ጋር የሚጠቀምበት ነው። በእንግሊዝኛ ነበር ኢየሱስ የሚያወራው ነበር አይደለም። ὁ θεός እያለ ግሪከኛ ነበር እንደሚጠቀመው አይደለም። እግዚአብሔር እያለ ነበር የሚጠቀመው ኢየሱስ አልነበረም። ምን ቋንቋ ነበር የሚጠቀመው? አረማይ። በአረማይ ቋንቋ ሲጠራው ፈጣሪን አላህ እያለ ከጠራው ወይ በሌላ ማለት ስም ነበረ የሚጠቀመው የነበረው ብለ ኢየሱስንም ልኮን ነው ይገባል ማለት ነው። አይ ኢየሱስ የሚጠቀምበት አላህ ማለት اسم الذات ነው ወይም የዛቱ ስም ነው ወይም ደግሞ የ essence ኡ ስም ነው ብለ ካልከኝ በዛ ሂሳብም ስለ ረሱል ሰለላሁ ዐለይሂ ወሰለምን መመልከት ትችላለን። በሌላ አማልክት ስም ረሱል ሰለላሁ ዐለይሂ ወሰለም አልተጠቀሙም። የተጠቀሙት በአብርሃም በይስሐቅ በያዕቆብ አምላክ ስም ነው የተጠቀሙት ማለት ነው። ስለዚህ የጠቀስካቸው ጥቅሶች እነዚህ ናቸው። የመጨረሻው ደግሞ ኢየሱስ ዮሐንስ ወንጌል ምዕራፍ አምስት ቁጥር 43 ላይ ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና አለ። ታዲያ እንደዛ ከሆነ በተውራት ወይም ደግሞ አሁን ባለው በመጽሐፍ ቅዱስ በኦሪት ላይ የት ቦታ ነው ስለ መሲሁ መምጣት የተናገረው ካልከኝ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ማየት ትችላለህ። አየዋለሁ አሁን ግን አይደለም አለ። እመለከተዋለሁ በቅርብ ግን አይደለም አለ። ከያዕቆብ ኮከብ ይወጣናል፣ ከእስራኤል በትር ይነሳናል፣ የቦአዝ ማዕዘኖችን ይመታናል። ስለዚህ ከያዕቆብ የወጣው ኮከብ ደግሞ ራዕይ ዮሐንስ ምዕራፍ 22 ቁጥር 17 ቁጥር 15 17 ላይ ስትመለከተው ወይም ራ ዮሐንስ ምዕራፍ አምስት ቁጥር አምስት ላይ ስትመለከተው የያዕቆብ ኮከብ የተባለው ኢየሱስ መሆኑን እንመለከታለን ማለት ነው። ስለዚህ በዚህ ጥቅስ መሰረት የምናየው ነገር አራቱንም ጥቅሶች ወይም አራቱን ጥያቄዎች በዚህ መልኩ እንትን ያልተመለሰልህ ጥያቄ ካለ ግን ከእንደገና mic ይዘህ ልጠይቀኝ ትችላለህ ማለት ነው። mic free ነው። ወሰላሙ አለይኩም። ቦይለር ማይክ የሚይዝ መስሎ የነበረ አልያዝም። ልቀጥል ማለት ነው። አሉ አቦይለር ልቀጥል Okay ስለ ወንድም የሚለው አንድ እስቲ የሆነ ነገር እዛው ላይ ዘዳግም ወንድም የሚለው ማንን ያልከው እንደዚህ ይላል መጽሐፍ ቅዱስ ዘዳግም ሁለት አስራ ስምንት ሁለት ላይ ምን ይላል መሰለ በወንድሞቻችሁ መካከል ርስት አይሆንላቸውም እርሱ እንደተናገረው ርስታቸው እግዚአብሔር ነው ይላል ከዛ ደግሞ ይል ስለ እግዚአብሔር ደግሞ ሲናገር ይል ዘዳግም 32 6 ላይ ደግሞ ሂድና ለእግዚአብሔር ይህንን ትመልሳለህን የገዛ አባትህ አይደለምን የፈጠረህና ያጸናህ እርሱ ነው ይላል እግዚአብሔር አባታችን ነው ብሎ ነው ወንድሞች እነዛ ወንድም የሚባሉት የእግዚአብሔር ላይ ፈጣሪያችን አባታችን ነው ነው የሚሉት። በእስልምና እኮ እግዚአብሔር ፈጣሪ አባታችን ነው ምናምን የሚባል ነገር የለም አይደል እንዴ? እነዛ ወንድም የተባሉት ይኸውልህ እግዚአብሔርን አባታችን ነው ነው የሚሉት። ሁለተኛ ነገር ደግሞ ወንድሞች እነማን ነው የሚለውን ያልከው ጳውሎስ ራሱ በሮሜ 11 ላይ ወንድሞች ሆይ ይላል። ማንን ነው እንደዚህ የሚለው? ለሌላዎችን አይደለም መቼስ አረቦችን ምናምን አይደለም። ወንድሞች የሚለው እዛው እስራኤሎችን ነው። ምዕራፍ 10 ቁጥር አንድ ላይ ወንድሞቹ የልቤ በጎ ፍቃድ ስለ ስለ እስራኤል ወደ እግዚአብሔር ልመኔ እንዲድኑ ነው ይላል። ወንድሞቹ ብሎ ስለ እስራኤልም ይላል። አይተሃል እዚህ ጋር ወንድሞች ማን ነው የሚለው አረቦች ምናምን አንተ እንዳልከው አይደለም። ስለዚህ አሁን ወንድሞች የሚለው ወንድም ነው የሚለው አያስኬድም። ከወንድማቸው ሲል አረብ ነው ላልከው ምንም አይገናኝም። ምክንያቱም ያው አይሁዶችና ክርስቲያኖች ናቸው እኛ ያላ ልጆች ነን የሚሉት በሱራ 5 18 ቁርአንም እንደሚናገረው ማለት ነው። ስለዚህ ይሄ ነገር ተካቶ ወንድም የሚለውን ተውና ሌላ ካለ እንትን ሁለተኛ ነገር ደግሞ ስለ ዳዊት ያልከው ምንም ምን ያልገባኝም በሴጣን በአንደበት ያመጣል ባለው መሰረት ይገደል ነው የሚለው። ያ ነቢይ ምን ይሁን ነው የሚለው ይገደል ከተናገረ ይገደል ነው። እኔ አሁን የኔ በደንብ ከተረዳኝ ከገም እንትን ካል ያንን 18 ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ካልክ ሀያ ላይ በስሜ በደፍረት የሚናገር ወይም በሌላ አማልክ ስም የሚናገር አማን መጀመሪያ ያን ጨርስ። ዘዳግም 18 18 ላይ ያለውን ጨርስና ከዛ በኋላ ቀጥሎ ያለውን ነገር እንነጋገራለን። ምክንያቱም አንዴ በአራቱንም አንዴ ስመልስልህ ትዘለዋለህ ማለት ነው። መጀመሪያ ያለውን ዘዳግም 18 18 ወንድም የሚለውን concept በደንብ እንመልከተው። ኦሪት ዘዳግም ምዕራፍ 18 ቁጥር 2 ላይ ስለ 12ቱ ነገደ እስራኤል ነው የሚናገረው። 12 12ቱ ነገደ እስራኤል ደግሞ ወንድማማቾች ናቸው። ልጅነታቸው ለያዕቆብ እንጂ ለፈጣሪ አይደለም። ራሱ በደንብ አስተውል። እዛ ጋር 18 ሁለት ላይ ርስት አይሆናቸው ወንድማማቾች ብሎ ሲናገር ሌዊ የሚባለው ወገን ለብቻው አንድ ርስት የለውም ራሱ። ምክንያቱም ካህናት ናቸው፣ አገልጋዮች ናቸው፣ ቦታ የላቸውም። ከዛ በኋላ አስራቱ በሚገባበት ሰዓት የአስራት ሌሎቹ ዘጠኝ ማን ነው አስራ አንዱ አውጥተው ለአንዱ ስለሚሰጡ ማለት ነው። ሂሳቡን ማወቅ አለበት። እዛ ጋር የመጣበት context ኡ ይወስነዋል። እዛ ጋር ግን ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ከወንድሞቻቸው መካከል ሲል አጠቃላይ በእስራኤሎች ነው የሚናገረው። ለምን ወንድም የሚለው ነገር በተለያየ ቦታ ላይ contextually የሚያመለክቱ ጥቅሶች አሉ። ለምሳሌ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ኤው ቁጥር 14 ላይ ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኛ እንዲህ ብሎ ላከ፣ ወንድም እስራኤል እንዲህ ይላል ያገኘን መከራ ሁሉ አንተ ታውቃለህ አሁን ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ወንድም የተባለው የያዕቆብ ወንድም የእስራኤል ወንድም የተባለው ማን ነው? እዚህ ጋር አማን አንዱ አንተን ነው የምጠይቅህ። ምን ኦሪት ዘዳግ ኦሪት ዘውልቅ ምዕራፍ 20 ቁጥር 14 ላይ ወንድም የተባለው የእስራኤል ወንድም ማን ነው? 20 አ ኦሪት ዘውልቅ ምዕራፍ 20 ቁጥር 14 ላይ ወንድም የሚለው context ይወስነዋል ማለት ነው። አውድ ይወስነዋል። ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ አንብበውና ወንድም የሚለው concept ማንን ነው የሚያመለክተው? ኦሪት ዘኍልቍ ዘሌዋውያን አይደለም። ከሰ Numbers አልሐምዱሊላህ ወንድም እስራኤል እንዲህ ይላል ይላል። ለማን ነው እንደዛ የሚለው? ሙሴ ለማን ነው ወንድም እስራኤል እያለ የሚናገረው? ኤዶም ንጉስ ኤዶማያን ለማን ናቸው? ኤዶማያን ለማን ናቸው? Okay። ስለዚህ አየህ ኤዶማያንን መጽሐፍ ቅዱስ ወንድም ይላቸዋል፣ የእስራኤል ወንድም ይላቸዋል። በዚህ ሂሳብ ነው የሚታየው። ገባ? ወንድም የሚለው context ኡ ይወስነዋል ያልኩ ለዛ ነበረ። እዛ ላይ ሮሜ ላይ የጠቀስከው ደግሞ እስራኤላውያኖች ወንድማማቾች የሚልበት የያዕቆብ ዝርያዎች ናቸው በስጋ የአብርሃም ዘርም ስለተባሉ በስጋ ወንድሞች የሚል ነገር አለው። ልክ እንደዚሁ ዘዳግም 18 ለእስራኤል ወንድሞች ከሆኑት መካከል ነው። ስለዚህ ኤዶሚያን ናቸው። ከኤዶሚያስ መካከል ነብይ ይመጣል ብለህ ታስባለህ? የእስራኤል ወንድሞች ከሆኑት አንድ ምዕራፍ 16 ላይ ግን ቁጥር 16 ላይ ምን ይላል መሰል አምላክህም እግዚአብሔር ካንተ መካከል ካንተ መካከል ነው የሚለው አምላክህም እግዚአብሔር ከማ መካከል ካንተ መካከል ከማ ከእስራኤል መካከል እንጂ ሌላ ቦታ ወጥቶ ይላል 16 መካከል የሚለው የለም። ዕብራይስጡ ላይም ራሱ የለም። እንግሊዝኛው ላይም ይኸው ራሱ ከወንድሞቻችሁ መካከል ነው የሚለው። ኖ ችግር የለውም። አማርኛው ላይ ነው አሁን እንትን ያለው ግን 18 ላይ ያለው ጥቅስ ራሱ ያስራል። ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላል እንደ ሙሴ ያለ ነቢይ ከእስራኤል ወንድሞች መካከል ይነሳል። እስራኤላኖች አሉ፣ የእስራኤል ወንድሞች አሉ። አሁን ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ስትመለከተው የእስራኤል ወንድም የተባለው ማን ነው ብዬ ጥያቄ ሳቀርብልህ ኤዶሚያስ ናቸው አልከኝ። ኤዶሚያስ እነማን ናቸው ብዬ ጥያቄ ሳቀርብልህ አላቃቸውም አልከኝ። ኤዶሚያስ እና ያዕቆብ ወንድማማቾች ነበሩ ወይ ስለ አዎ አልከኝ። ከምን አንጻር ነው ሲባል የይስሐቅ ልጆች ስለነበሩ ነው አልከኝ። ታዲያ እኮ የእስማኤል የአብርሃም ልጆች የነበሩት ይስሐቅና እስማኤል የሚባሉት ወንድማማቾች ናቸው ይላል። የቱ ጋር ካልከኝ ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 እስከ 21 ድረስ መመልከት ይችላል። ስለዚህ ወንድማማቾች ናቸው ብሎ ካለ ከወንድሞቻቸው መካከል እንደኔ ያለ ነብይ ያስነሳላቸዋል ሲል ለእስራኤል ወንድሞች ከሆኑት መካከል ወይ ከኤዶሚያን ነው ወይ ከአረባውያን ነው የሚመሳሰል ነብይ ይመጣል ብሎ መጽሐፍ ቅዱስ ይናገራል ማለት ነው። ያ ነብይ ማን ነው ብለ አራት ነጥብ ላይ ከመዝጋት በፊት መጀመሪያ ይህ ጥቅስ ራሱ ወንድሞች የሚለውን concept context ኡ ይወስነዋል ማለት ነው እንጂ አንድ ነገር አንድ ቦታ አንድ ነገር ማለት ነው። አስራ ስድስትን አንብበው እንግሊዘኛውንም አንብበው ከፈለክም link አለልህ። እናንተ በምኖረው አማርኛ ላይ ያነበብኩት እኮ እስራኤል የለውም። አሁን እንደዛ ከሆነ ዘውልቅ ሀያን ሀያ ቁጥር አስራ አራት ያለውን እንዴት ትፈተዋለህ ነው እሱን ፍታው መጀመሪያ ነገርኩ። አሁን እኮ ስለሱ ብዙ እውቀት የለኝም። ያንን አውቄ ጠይቄ አንብቤ እመጣለሁ ማለት ነው። ግን አሁን አንተ refer ያረከው ላይ እሱን ስታ ደግሞ ወንድም የሚለውን concept ይኸውልህ፣ ወንድም የሚለውን concept እንድትረዳ ዘውልቅ ምዕራፍ 20 ቁጥር 14 ላይ ያለውን ጥቅስ ስትረዳ ለምን እንደተባለና እነማን እንደሆኑ ያንን ምክንያት ስታቅ ከዛ በኋላ ታገኘዋለህ ማለት ነው። አይ ኦሪት ዘውልቅ ምዕራፍ 20 ቁጥር 14 ላይ አልረዳውም ብለህ ዘዳግም 18 18 ላይ ያለው ከወንድሞቻቸው መካከል አለ። አሁን ይኸውልህ በነጠላ ቢሆን ኖሮ ከእስራኤል ወንድም መካከል ቢል ኖሮ አንድ ነገር አሻሚም ነው ይላል። ኤዶሚያስ ብለህ ትላለህ። ከወንድሞቻቸው መካከል አሁን ከወንድሞ their brothers ነው የሚለው ዘዳግም 18 ላይ ይኸው ራሱ ዜር ብሬዘር የነሱ ወንድሞች ዜር ዜር የተባለው ማን ነው? አሁን መጠይቅ ተብላ ተጽዕኖ የተጠቀመው ለማን ነው? ራሱ ያቀየ ነው። አገናዛቢ ተውላተ ስም የተጠቀመው ለማን ነው? ምኑ ጋር? ዘዳግም 18 18 ላይ ስለ እስራኤል አገናዛቢ ተውላተ ስም የተጻፈው ለማን ነው? ልኩ አሁን እዛ ጋር ያለውን ነገር ሙሴና እስራኤሎች ነው የሚነጋገሩት አይደል? አሁን ያንን ነገር አሁን የምጠይቀን ጥያቄ ዳይሬክት ሊመልስልኝ ዘዳግም 18 18 ላይ ዜር ብሎ ወይም ደግሞ አገናዛቢ ተብላ ተሰማ አድርጎ የሚጠቀመው ለማን ነው ነው ጥያቄ ጥየቁ። ለእስራኤሎች ነው። ለእስራኤል የእነሱ ወንድሞች እነማን ናቸው? እኮ እነሱን እኮ ነው ወንድሞቻችሁ ከወንድሞቻችሁ መካከል የሚላቸው። አንተ ደግሞ አንተ ደግሞ አማን ወንድም ማን ነው? ወንድም ራስህ ነህ አይደለም? ብራዘር የሚነግራቸው እኮ ከወንድሞቻችሁ መካከል እንደኔ አሁን አማርኛ ይኸውልህ፣ ቀስ ብለህ ረጋ ብለህ እንትን በለው ረጋ ብለህ ተረዳው። አማንዬ who is your brother አንተ ራስህ ነህ? የኔ ወንድም ወንድሞቼ ናቸው። አንተ ነህ ወይስ የአንተ ወንድም ሌላ ነው? የኔ ወንድም ሌላ ናቸው። አዎ their brothers የተባሉት እነማን ናቸው? their የተባሉት እነማን ናቸው? brothers የተባሉት ማን ናቸው? their የተባሉት እነማን ናቸው? ሙሴ ነው። ሙሴ their የተባለው ለሙሴ ለሙሴ እኮ አይ ለሙሴ ነው እንጂ ያን አንተ ያለ ነብይ ነው። 18 ነው እኮ ማና ያነሳውልህ። እኔ ደግሞ ከ16 ጀምሮ አንብበው ነው የምልህ እኮ 18 እንዴት ታደርገዋለህ እኮ ነው የምልህ 18 እንዴት ታደርገዋለህ grammatically የሰዋሰው አቀማመጥ እንዴት ታደርገዋለህ የሚለው ይኸውልህ 18 የሚለው ሙሴ እንደሱ አይነት ወንድም ወደፊት የሚመጣው ነው የሚናገረው። አሁን እኔ ወንድም አለኝ አይደል? ለወንድሜ እናገራለሁ መቼ የሚመጣው መሰለህ? ወደፊት የሚመጣው ወንድሜ their brother የሚለው their brothers የሚለው እነማንን ነው? their among their brothers እስራኤሎችን ነው አልኩህ በቃ አማን አውቀ ነው ማለት ነው። እንግዲህ እኔ በግድ እንትን አልችልም። አገናዛቢ ተውላተጽ የሚጠቀመው እስራኤላውያን ናቸው። ከዛ ወንድሞች የሚባሉት ደግሞ የእነሱ ወንድሞች የእስራኤል ወንድሞች አሉ። ቅድም ኦሪት ላይ በተረዳበት ሂሳብ ልትረዳው ትችላለህ። ካልሆነ ግን እንዲሁ ዝም ብለህ ካየው ግን አስቸጋሪ ነው የሚሆንበት ጥቅሱ ራሱ ማለት ነው። ስለዚህ የመጀመሪያው ጥያቄ በጥያቄ ነው አላቀው ማለት ምዕራፍ 20 ቁጥር 14 ላይ ያለው ማለት ነው። እሱን እንጨርስና ከዛ በሌላ ማለት ስም ከዛ በኋላ ከሌላ አካል በሚያመጣው የሚለውን ደግሞ በሁለተኛ ሂሳብ እናየዋለን ማለት ነው። አሁን እሱን አሁን እሱን ይኸውልህ አሁን እኔ እስከዛሬ ብዙ እንትን ብዬ አላውቅም እነማን ግን አሁን በቃ ካልተረዳኸው አስቸጋሪ ነው። እስቲ ኡስታዝ አቡሃይደር ኡስታዝ አቡሃይደር mic free ላድርግልህ። እስቲ ከሱ ጋር ነው የምትግባቡት መሰለኝ ብዙ ጊዜ። mic free ኡስታዝ አቡሃይደር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ ወንድማችን ባሂድ፣ በቂ የሆነ ነገር ሁለታችሁም ተነጋግራችኋል። እኔ ለመግባባት ሳይሆን ቅድም ለተናገረው ቁርአን ምላሽ መስጠት ፈልጌ ነው። አማና እንደውም በጣም ብዙ ጊዜ ትደጋግማለህ፣ ሁሌ ይነገርሃል፣ አታስተካክልም። ቢያንስ ከቅዱስ ቁርአን እንኳን ጥቅስ መዘህ የመጥቀስ መብትህ ከተከበረልህ የምትጠቅሰውን ቅዱስ ቁርአን በአግባቡ ልታነባው ይገባል። እንደምንሰማህ ከሆነ አማርኛ ማንበብ ካልቻልክ ወይ ከቸገረ መጀመሪያ አንብበኸው ተዘጋጅተህበት ና። ካልሆነ ውስጥህ የተቀበረ የጥላቻ ስሜት ከሆነ ዝም ብለህ አጣመህ እንዲህ እንድትናገር የሚዳርግህ ይቅርብህ፣ አይጠቅምህም። ጊዜህን እያባከንክ ነው። ሁልጊዜ ከአንተ ጋር ስወያይ በምትጠይቃቸው አጋጣሚዎች ሁሉ መጀመሪያ የማገኘው የንባብ ችግር ለምንድን ነው ይሄ አይነት ችግር በአንተ ላይ የሚከሰተው? ትልቅ ሰው ነህ እንግዲህ አማርኛ ማንበብ ይከብዳል ብዬ አላስብም። ከብዶህ ከሆነም ቀድመህ ተዘጋጅበት፣ አንብበው። የምንነጋገረው ስለ ወለድ መጽሐፍ ሳይሆን ስለ መለኮታዊ መጽሐፍ ነው። ያንተን መጽሐፍ ቅዱስ ዛሬ ባለበት ቅርጹ ከዘፍጥረት እስከ ራእይ 100% የፈጣሪ ቃል ነው ብለን ባናምንበትም ስንጠቅስ ግን ትክክለኛ ቃሉን ነው የምናነበው። የጥላቻ ስሜት እንኳን ውስጣችን እንዳንተ ቢኖር እንኳን በዛ ሰዓት የዛኔ ያንን ጥላቻ ስሜት ወደ ጎን ጥለን ጥቅስ እንደ ጥቅስነቱ ሊነበብ ይገባዋል። አንተ የነባቡን ሀቅ እንኳን እየሰጠኸው አይደለም ትርጉሙ ሌላ ነገር ነው ይቅር ወይስ በአንተ የተሳሳተ ነባንብ በእንደዚህ አይነት ነገር የሚሰናከል ሰው አለ ብለ ታስባለ እና እንዲህ አይነት አስተሳሰብ ይቅርብ ቅድም ያነሳኸው የቁርአን ጥቅስ በየትኛውም መልኩ ሰይጣን በነቢያችን አለይሂ ሰላቱ ወሰላም لبونا ويم جرولاي يمات ممي قالن قال يميل نجر يلم አይደለም ቃል አመላካች ሐሳብ ራሱ የለም አማርኛውን አንተ በደንብ አድርገህ አንብቦ ጌታ አላህ በቅዱስ ቃሉ በሱረቱ الحج ቁጥር 52 ላይ أعوذ بالله من الشيطان الرجيم وما أرسلنا من قبلك من رسول ካንተ በፊት ከመልክተኛ አንድንም አላክንም ይላል ከመልክተኛ አንድንም አላክንም ሁሉንም ያሳያል ማለት ነው ነብዩ መሐመድ ሳይሆን ኢሳ ራሱም ይሁን ሙሳም ሌሎቹም ማለት ነው አንድንም አላክንም ወላ ነብይን ነብይም ቢሆን ኢላ ኢዛ ተመና ባነበበ ጊዜ ቢሆን እንጂ አለ ከአላህ ዘንድ የሚወረድለትን ራእይ ባነበበ ጊዜ ቢሆን እንጂ ምን አልቀ ሸይጣን ሰይጣን የሚጥል ቢሆን እንጂ ፊ ኡምንየቲሂ በንባቡ ላይ በሚያነበው ነገር ላይ ሸይጣን የማሳሳቻ ቃልን ቢጥል እንጂ አለ። እዚህ ላይ የሰይጣን ሚና ያ ነብይ የሚያነበውን መለኮታዊ ራእይ በሚያዳምጡ ሰዎች ጆሮ ላይ እንጂ ነብዩ በሚወረደለት ራእይ ላይ ወይም በነብዩ አንደበት ላይ አይደለም አላህ ልቦና ይስጥ ጥቅሱ የሚናገረው ያንን ራእይ ወይም ዋሂ መልእክተኛው እንደተቀበለው ኢዛ ተመና ከዛም ሲያነበው አልቀ ሸይጣን ሰይጣን ይጥላል ፊ ኡምንየቲሂ በንባቡ ላይ የማሳሳቻ ቃልን ይጥላል ታዳ እንደዛ እሱ ነው በዛው ይቀራል ታዳ ያ የመልእክተኛው ንግግር በተደባለቀው የሰይጣን ሐሳብ የሰይጣን ሙከራ ተበርዞ አይቀርም። ዛሬ አንተ ዘንድ የአምላክ ቃልና የሰው ቃል ተደባልቆ አንድ ባይብል ሆኖ እንደተሰጠ በዛው አይቀርም። ፈየንሰፉላህ አላህ ደግሞ ያስወግዳል። ማ ዩልቂ ሸይጣን ሰይጣን የሚጥለውን የማሳሳቻ ቃልን ያስወግድና ثم يحكم الله يحكم الله آياته አላህ አንቀጾቹን ምን ያደርጋል ያጠናክራል ወላሁ አሊሙን حكيم አላህ አዋቂ ጥበበኛ ጌታ ነው ጥቅሱ ይሄ ነው መጀመሪያ እንድትረዳ የሚያስፈልገው ሁለተኛ በአንተ የአማርኛ ትርጓሜ እንኳን ወስደ ነው በነብይ ጆሮ ላይ ሰይጣን ይሄን ጣለ ካልክ ለምንድን ነው ነብዩ መሐመድን እዚህ ቦታ ላይ ስፔሻላይዝድ አድርገህ ያመጣሃቸው ጥቅሱ እኮ የሚለው ማንኛውም መልእክተኛ የሚሆን ነብይ ነው ያለው። ዒሳንም አብረ መክተት አለብህ በዚህ ጥቅስ። ሙሳንም ልትከት ይገባል። ነብይና መልእክተኛ ነኝ የሚለውን ሁሉ አብረህ ነው መክተት ያለብህ። ይሄ ጥላቻ ካልሆነ በቀር ወይም የእውቀት ማነስ ካልሆነ በቀር ከዚህ ጋር የሚገናኝ ነገር አይደለም። መጀመሪያ ስለ ጥቅስ ትርጓሜውን እንኳ ባታውቅ ጠይቅ፣ ስታነብ ግን አስተካክለህ አንብብ። ሌላው ወንድማችን ቫሂድ ዘዳግም 18 18 ላይ ያለውን አንስቶ ጠይቋል፣ አስተምሯል። አንተ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ የሚለውን አንስተህ ኢየሱስ ነው የሚል አዝማሚያ እየሰጠህ ነው። ወንድሞቻቸው የሚለውን የዘር ወንድማማችነት የሚል ትርጓሜ የሰጠኸውና ወደፊት ከሚነሱት ከእስራኤላውያኖች መካከል ከራሳቸው ወንድም አስነሳላቸዋለሁ ካለ መቼ ነው ኢየሱስ ከእስራኤሎች ጋር በዘር የሚገናኘው ታዲያ ባንተስ ትርጓሜ ብንሄድ ኢየሱስ ከእስራኤላውያኖች ጋር በዘር የሚያገናኘው ነገር አለ እንዴ ከድንግል አይደል እንዴ የተወለደው የስጋ ፍቃድ ጣልቃ ገብነት የለውም በየትኛው በኩል ከነሱ ጋር የዘር ወንድማማችነት ሊያገናኘው ይችላል ይሄ ወንድማማችነት የዘር ከሆነና ጥቅሱ የሚናገረው ትንቢቱ ለኢየሱስ ነብይነት ከሆነ ኢየሱስ በምድ በኩል ነው ከእስራኤላውያኖች ጋር በዘር የሚያገናኘው በእናቱማ እንዳይሉ ኸጣብ ከእናቱ ከማርያም የወሰደው ነገር የለም እሷ ኮንቴነር ነች ነው እምነታቸው ስጋ አልወሰደ ደም አልወሰደ ወይም ነፍስ አልወሰደ ይሄ የኦርቶዶክሳውያን ወገኖቻችን እምነት ነው እነሱማ የሚጠቀሙት ዘጠኝ ወር በማህፀኗ ላይ እንደ ኪራይ ተቀመጠ ቃልም ስጋ ሆነ በሚለው መሰረት ሰው ሆኖ ተወለደ ከማርያም የወሰደው ምንም ነገር የለም ነው እምነታቸው ከማርያም የወሰደው ምንም ነገር ከሌለ እንደ ሰው ስጋ ፍቃድ ያልተወለደ ከሆነ በየትኛው ጎን አገናኝተህ የእስራኤል ወንድም ታደርገዋለህ የዘር ወንድማማችነት ጄኔቲካል ነው በዘር የሚያገናኝ ነገር ሊኖር ይገባል አንድ ጥቅስ ታመጣለህ በዘር የሚያገናኘውን ኢየሱስ እንዴት ነው እናንተስ መጽሐፍ ቅዱስን የምትተረጉሙት? እንደገናም ይሄ ከዘር የሚነሳው ምን አይነት ነው ተባለ? እንዳንተ ያለ ነብይ ተብሏል። እንደ ሙሴ በየትኛው መስፈርት ነው ኢየሱስ እንደ ሙሴ ያለ ነብይ የሚሆነው? የሙሴ ነብይነትን እንዴት አድርገህ ነው እስቲ ከኢየሱስ ነብይነት ጋር እንደርሱ ያለ ብለህ የምታመሳስለው? ከየትኛው ጎን? ከተሰጠው መጽሐፍ፣ ከህግ አንጻር፣ ከተላከበት ማህበረሰብ፣ ካስተማረው ትምህርት ወይንስ ከምን አንጻር እንደውም ኦሪትና አዲስ ኪዳንን ካየናቸው ፍጹም ተቃራኒ የሆኑ መጽሐፎች ናቸው ሁለት የማይገናኙ ትምህርታቸውም ይዘታቸውም ፍጹም ተቃራኒ የሆኑ መጽሐፍቶች ናቸው አንደኛው ለሌላኛው ጥላ ነው ተብሎ ትምህርት ተሰጥቷል ግን ወደ ህግ ላይ ሄደን ስናይ ተግባራዊ ተፈጻሚነታቸው ትእዛዛቸው ያንን ተነስ ተከትሎ የሚነሳው ቅጣት ህግ የሚደነገገው የሚገናኝ ነገር አይደለም እንዳንተ ያለ ነብይ ካለ በምኑ ነው እንደ ሙሴ ያለ ነብይ መሆን የሚችለው ኢየሱስ እና ባህር ጀዛከላህ ለማንኛውም ይሄን ሀሳብ ለመስጠት ብዬ ነው ዋና እጅ ያውጥቼበት የነበረው ስለ ዘዳግሙ ለማብራራት ሳይሆን ቅዱስ ቁርአን ላይ ላነሳው ሱራ 53 እንትን ላይ እንደዚህ የሚል አለ። ሱራ 22 ያው ሰይጣን ይጥላል ምናምን ምናምን የሚል ነገር አለ። ምንድነው እንደዚህ አይነት ቋንቋ? ሰው ሃይማኖቱን ሲያከብር ሌላም ሰው ሃይማኖቱን ያከብርለታል። እና እምነታችሁን አክብሩ። መጀመሪያ ለመጽሐፋችሁ ቦታ ይኖራችሁ። ስለ ሰው ሃይማኖት ስትጠቅሱ ደግሞ ምናምን ሳይሆን ማለት ያለባችሁ ቀጥታ ከቦታ አወጡታችሁ ይሄ ይሄ ነገር እንዲህ ይላል ብላችሁ በትክክል አንብቡ። ያልገባችሁ ነገር ሲኖር ጥያቄ አቅርቡ። የገባው ሰው ካለ እጅ አውጥቶ ምላሽ ይሰጣል ማለት ነው። ገና ንባቡንም አጣማችሁት አንሻፋችሁት ከሆነ የምታደርጉት ምንድን ነው ታዲያ? ይሄ በጣም ብዙ ጊዜ ስለደጋገምከው በትክክል አንብብ። አማርኛ አትችልም ወይስ ምንድን ነው ችግር ተብሏል። Holy Bible ወንድ ወይ ሴት ከሁለት አንዳቸው ጥያቄ ካለ እጅ ማውጣት ይቻላል። ካልሆነ polite ሆኖ please mic free። okay። ከላ ኡስታዝ አቡሀይደር አማን የመጀመሪያውን ጥያቄ ካየኸው በዚህ መልኩ ኦሪት ዘኍልቍ ምዕራፍ 20 ቁጥር 14 ላይ ታየዋለህ። ቀጥሎ የጠየቅኩ ጥያቄ ነበር። አንተ ዘለዋል አልገባህኝም ምናምን ብለን የዘለልከው። ዳዊት ሐዋርያ ስራ ምዕራፍ ሁለት ላይ ነብይ ነበረ በሚለው እኔ እናንተ ተስማምተናል። አሁን ጥያቄ መጠይቅ አንደኛ ዜና መዋዕል ምዕራፍ 21 ቁጥር አንድ ላይ ሴጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ዳዊት ነብይ ከነበረ እንዴት ሴጣን ሊያንቀሳቀሰው ቻለ? ማለት እስራኤልን እንዲቆጥር ማለት ነው። እንዴት ነው ያንቀሳቀሰው? አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ mic ያዝና እስቲ እንትን በለኝ። አማን አለ አማን እሰማለሁ አይደል? አለው ሩም ውስጥ እኮ እጅህን አውጣና እስቲ ይህን ጥያቄ ነብይ ከነበረ ዳዊት አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ያለውን ጥቅስ እንዴት ታየዋለህ? Holy Bible የምትባለዋ የምትባለው ሰው mic ያዝና ጥያቄ መጠየቅ ትችላለህ። ካልሆነ ግን admin ኦች እርምጃ መውሰድ ትችላላችሁ። አማን አለ? እጅን ግባ። አማን እየጠበቅኩ ነው። አማን አሉ ማይክ ይሰማል ይሰማል እሺ አሁን የጠየከኝ ጥያቄ እኔ ከጠየቁ ጋር ምንም አላገናኘው ግን ዝም ብለህ አንተ እኔን ጠይቀህ ነገሩን ለማንትን ለማለት ከሆነ ልንገርህ ነው እንደዛ አይደለም እንደዛ ሳይሆን አንተ ኦሪት ዘዳግም ምዕራፍ 18 ላይ መስፈርት አለኝ አልክ መስፈርቱ ምንድነው ከሌላ አካል አንድ ነብይ ከሌላ አካል የሆነ ነገር ይዞ ከመጣ ያ የመጣውን ነገር ሐሰተኛ ነብይ ያሰኘዋል አልክ። ከሌላ አካል ማለት ከሴጣን ነው ብለህ አልክ። ሱረቱ ለሀጅ ምዕራፍ 22 ቁጥር 52 ላይ ጥቅሱ የሚያወራው እንደዛ አይደለም የሚያወራው ተብሎ ኡስታዝ አዋይደር አሁን ነግሯል በደንብ። ግን እንደው አንተ ባልከው መስፈርት ሚዛን ያዘውና አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ያለውን ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ዳዊትን እንዴት ሴጣን እንዲቆጥር ሊያንቀሳቅሰው ቻለ? ማለትም ከሌላ ካለ ሄዶ ሲቆጥር አንቀሳቀሰው ይላል። አንቀሳቀሰው ማለት አሳሳተው ማለት ነው። በሌላ አባባል ጥቅስ ልሰጠህ እችላለሁ። አንቀሳቀሰው የሚለው okay እኔ ያልኩ የመጀመሪያውን ጥያቄንና አሁን የመጀመሪያው ጥያቄ መስፈርት ነው። በዛ መስፈርት መሰረት አንተ በምትለው መስፈርት ቅድም ነግረዋል ኡስታዝ አቡ አይደር በሱረቱ ሀጅ ምዕራፍ 22 ቁጥር 52 ላይ ያለው ጥቅስ context ኡ እንደዛ አይደለም ከያነባነብ ችግር አለው ብለዋል መልሶልሃል። ግን አንተ ባልከው አንተ በምትለው ሂሳብ ራሱ ኦሪት ዘዳግም ምዕራፍ 18 ከቁጥር 19 እስከ 22 ድረስ ባለው መስፈርት ሂድና ንጉስ ዳዊት ራሱ ነብይ ነው ብለህ ካልከኝ ንጉስ ዳዊት ራሱ በአንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ባለው ጥቅስ መሰረት እንዴት ታየዋለህ ነው። እንዴት ሴጣን ሊያንቀሳቅሰው ተናገረ እንዴ? በአምላክ ነው ብሎ ተናገረ እንዴ? አሁን እኮ ተናገረና አሳሰበው አንድ ነው እንዴ? ምኑን ነው? እዛ ጋር እኮ የሚለው የተናገረ እንዴት እንዲቆጠር ፈጣሪ የማይፈልገውን ነገር ነው ያደረገው አይደል? ከሴጣን መጥቶ ነው እንዲቆጠር ያደረገው አይደል? እንዴ ከዛ ቆጠረ እኮ እስራኤሎችን ቆጠራቸው። ግን ቁጠር ብሎ ያለው ማን ነው? አዎ ማንን ነው ቁጠር ያለው ማን ነው? እግዚአብሔር ነው ቁጠር ያለው ነው ሴጣን። እሺ፣ ግን እዛ ጋር እኮ የሚለው ምንድን ነው? በእሱ ላይ በተናገረው ጊዜ ሴጣን መጥቶ ሌላ በእግዚአብሔር ፋንታ የተናገረው ሌላ ነገር ያደርጋል አለ እንጂ ሁሉን ነገር እንዲናገረው ያንን like በሱ በራሱ አስተው አሁን ይሄ ዳይት ነው ዳይት ነው ራሱ እንግዲህ አይደለ እኮ ታዲያ ነብይነቱን በምን ልወቀው ነው የምልህ አሁን ነብይነቱን ይኸውልህ የሆነ ሰዓት ላይ አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሰይጣን በእስራኤል ላይ ተነሳ እስራኤልን ይቆጠር ዘንድ ዳይትን አንቀሳቀሰው አለ ከዛ ዳይትም ደግሞ እስራኤላውያንን ቆጠረ የቆጠረው ከማመልክት መቶለት ነው እንዲቆጥር ያደረገው ማን ነው ነው ጥያቄው ቁጠር ብሎ ያለው ማን ነው እሺ አሁን ስለዚህ በዛ ምክንያት ሁለቱም ነብይ አይደሉም ነው የምትለው? ኖ አይደለም። የጠየኩት ጥያቄ መጀመሪያ መልእክቱ ሲመጣለት በኦሪት ዘዳግም ምዕራፍ 18 ከቁጥር 19 እስከ 22 ባለው መስፈርት መሰረት ያዘውና በዛ መሰረት አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ባለውን ጥቅስ እንዴት ትመለከተዋለህ? ዳዊት ራሱ ነብይ ነው ካል አንድ ዳዊት በራሱ ተነሳሽነት ያው እግዚአብሔር የማይፈልገውን ነገር እንዲቆጠር አረገ ነው የምለው። አሁን እኔ በራል ያ ደግሞ ያንን ነገር ያተማመነው ሰይጣን ነው ነው እኮ ሰይጣን የሰይጣንን አልታዘዘውም ማለት ነው እኮ አሁን ይል ሰይጣን እንዲ እንዲቆጠር አረገ በሚለው በዚህ ጥቅስ መሰረት እግዚአብሔር ጋር እግዚአብሔር ሲናገረው አይደለም እግዚአብሔር ተናግሮት አይደለም እዛ ጋር እኮ የሚለው ያንን ቃል ያመጣና ሰይጣን ደግሞ በሌላ ይናገራል። ከዛ በኋላ ሰይጣን የጣለውን ነገር ያነባል አለ። ያ ደግሞ ማለት ምንድነው? እንደዛ አይደለም የሚለው። አሁን አሁን ማስተካከል አሁን ይኸውልህ ሱረቱ ላሀጅ ምዕራፍ 22 ቁጥር 52 ላይ ምንም የሚያገናኘው ነገር የለም። ዘዳግም 18 ከቁጥር 19 እስከ 21 ድረስ ከ22 ድረስ ባለው ጥቅስ መሰረት ከሌላ አካል የመጣ ነው የሚለው ከሌላ አካል በመጣው መሰረት ማለት ነው። ነብዩ የተናገረው ነገር ከሌላ ከሆነ ነው። በዛ መስፈርት መሰረት አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው አለ። ዳዊትም ሄዶ ቆጠራቸው ይላል። ቁጥሩን ሊቆጥር የቻለበት ምክንያት ዳዊት ሴጣን መጥቶ አንቀሳቅሶት ነው፣ ወይም ደግሞ በሴጣን revelation ተመርቶ ነው። በሴጣን revelation ተመርቶ ከነበረ ዳዊት ዳዊት ራሱ ነብይ እንደሆነ ደግሞ ሐዋርያ ስራ ምዕራፍ ሁለት ላይ ከተናገረ የዳዊት ነብይነት እንዴት ነው የሚጠናቀቀው? የሆነ ሰዓት ላይ በሆነ ሰዓት ላይ እንዴት ነው ሴጣን አሳስቶት ነበር ወይ ነው? ሴጣን ካሳሳተው ደግሞ ኦሪት ዘዳግም ምዕራፍ 18 ከቁጥር 19 22 ድረስ ባለው መስፈርት መሰረት ዳዊት ራሱ ነብይነቱ ጥያቄ ምልክት ውስጥ አይሆንም ወይ ነው ጥያቄው። እሺ አሁን ግን አንድ ልጠይቅና ከዛ ትንትረኛል ይሄ ምዕራፍ 22 ቁጥር 52 ላይ ያለው በምን ምክንያት ነው የወረደው ትነግርኛል እሱ አይደለም እኮ ጥያቄው። አንተ መስፈርቱን መጀመሪያ የመጣበትን መስፈርት ነው የፈለኩት። የመጀመሪያ የመጣ አሁን አንተ በየትኛውም መንገድ ይሁን ረሱ ሰለላሁ ሰለም ጋር ሴጣን የሆነ ነገር የማጥመሚያ ቃልን አመጣ አላመጣ አይደለም ጥያቄው። አንተ ላመጣው ጥያቄ ይሄ ነገር መስፈርት ረሱ ሰለላሁ ዐለይሂ የዘዳግም 18 18 ባለቤት እሳቸው አይደሉም ማለት ምክንያቱም ምንድነው ሲትባል ሱረቱል ሀጅ ምዕራፍ 22 ቁጥር 52 ላይ ያለው ጥቅስ ነው አልክ ምንድነው ጥቅሱ ብለን ጥያቄ ስናቀርብልህ ምንድነው ሴጣን የማጥመያ ቃልን ሲጥል አላህ ቢያስወግደው ይሁን እንጂ ከመልእክተኛም አንድም አምላክ ነው ተብሏል አለ። ኦኬ እንደዛ ከሆነ በዘዳግም 18 19 እስከ 22 ድረስ ላይ ባለው ጥቅስ መሰረት በዛ መስፈርት መሰረት ዳዊትን አየውት ዳዊት ምን አደረገ ስትለኝ ሴጣን አንቀሳቅሶ እስራኤልን እንዲቆጠሩ አድርጎ ነበረ። ያንን ማድረጉ ዳውድ ዳውድ ነብይ እንዳልነበረ መረጃ ይሆናል ወይ ስለ አይ ዳውድ ነብይ ነው አለ። ምንድነው መረጃ ስለ ሐዋርያ ስራ ምዕራፍ 2 ላይ አልከኝ። ሐዋርያ ስራ ምዕራፍ 2 ላይ ባለው ጥቅስ መሰረት ዳዊት ነብይ ከነበረ የሆነ ሰዓት ላይ ደግሞ ሴጣን መጥቶ ካስቆጠረው ዘዳግም 18 ከቁጥር 19 እስከ 22 ላይ ባለው መስፈርት መሰረት የዳዊት ነብይነት ጥያቄ ምልክት ውስጥ አይገባም ወይ ነው። አሁን ለእኔ ነው የጠየቀኝ። እኔን ከጠየቀኝ አይገባም ነው የምለው እኮ። እንዴት ሊያንቀሳቅሰው ቻለ? እኮ እግዚአብሔር ያንን ነገር አይፈቅድም ነበረ ነው። አሁን እኮ እግዚአብሔር አይደለም እዚህ ጋር አሁን ፈቀደ አልፈቀደ እኮ አይደለም። አሁን ጥያቄው ፈቀደ አይደለም። ዘዳግም 18 ላይ ፈቀደ አልፈቀደ አይደለም ጥያቄው። ማንም ነቢይ ከእስራኤል አምላክ ውጭ ላንብብልህ። ዘዳግም 18 ላይ ያለውና ይሄኛው እኮ አንድ አይደለም። ይሄኛው የራሱ ነው አይደል ይኸውልህ ነገር ግን ይናገር ዘንድ ይኸውልህ ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገረውን ወይም በሌላ አማልክት ስም የሚናገረውን ነቢይ እርሱ ይገደል ነው የሚለው። አሁን ምንድን ነው ያላዘዝኩትን የሚናገር አለ። ዳዊትን አዞት ነበረ እስራኤልን እንዲቆጠር ያደረገው ወይስ ማን ነው ያዘዘው? አሁን አንተ አምላክ እንዴ እኮ ማን ያዘዘው እኮ ነው ጥያቄው እኮ ምልህ አንደኛ ዜና መዋዕል ምዕራፍ 21 ወይ አማን ነው አንተ የተነስከው ነገር የዜናው በጣም ከብዶታል፣ ለመመለስ አይችልም። የሚፈልገው ግን አንድ እኩል መውጣት ነው። እዚህ ጋር አሁን ቅድም የተሰጠውን ማብራሪያ ራሱ አሁንም ተመልሶ አልገባውም መሰለኝ። እዛ ቦታ ላይ ይህንን ካልን እዚህም ቦታ ስለ ነብዩ መሐመድ እንደዛው እንበል አይነት አንድ እኩል እየፈለገ ነው። አማና እንደውም አሁንም ማስረጃ እንዳቆምብህ ድጋሚ እየነገርኩህ ነው። አንደኛ ጥቅሱ የሚያወራው ስለ ነብዩ መሐመድ አይደለም፣ በመጀመሪያ ደረጃ ስለ ሁሉም ነቢያቶች ነው የሚናገረው። እባክህ አረብኛውን ብቻ ትቻ እንዴ በአማርኛው ብቻ ላስረዳ? ቃላት እየፈተፈትኩኝ እንዲገባህ ላስረዳ? በየትኛው ቋንቋ በነግርህ ነው እሺ የምትረዳው? እስቲ ጥቅሱን ተመልሰህ ይኸው ጌታ አላህ እየተናገረ ያለው ስለ አንድ ነቢይ ስለ ነቢዩ ሙሐመድ ሳይሆን ወማ አርሰልና ሚን ቀብሊከ ሚን ረሱልን ወላ ነቢይ ካንተ በፊት ከመልእክተኛም ሆነ ከነቢይ አንድንም አላክንም ማለት ነው ከእሳቸው በፊት ያሉትን ሁሉ ነው የሚጨምረው እሳቸውን ኤክሰፕት ብለህ የምትነጥርበት ምንም ምክንያት የለም ታዲያ እነዚህን ነቢያትና መልእክተኞች ሁሉ አላክ ናቸው። ምን ቢከሰት አሳቡ ተያያዥነት አለው ፍሰቱ ምን ይላል ይቀጥልና ኢላ ኢዛ ተመና አይ ቀራአ ባነበበ ጊዜ ቢሆን እንጂ ምን ባነበበ ጊዜ ይሆናል አልቀ ሸይጣን ሰይጣን የሚጥል ቢሆን እንጂ ፊ ኡምንየትህ አይ ፊ ቂራአትህ ሰይጣን በንባቡ ላይ የማጥመሚያን ቃል የሚጨምር ቢሆን እንጂ ይህንን ሰይጣን ሳያደርግና ሳይሞክር አንድም ነብይ አንድም መልእክተኛ ነብይና መልእክተኛ ሆኖ አልተላከም ይላል። ስለዚህ ይሄ የሰይጣን ሙከራ በነብዩ መሐመድ አለይሂ ሰላቱ ወሰላም ላይ ሳይሆን ያለው ማንኛውም ነብይም ይሁን መልእክተኛ ከአላህ የወረደለትን ራእይ ለህዝቦቹ ሲያነብ ንባቡ ላይ ሰይጣን የማጥማሚያ ቃልን ለመጨመር ይሞክራል። ይሄ ደግሞ በሰሚዎች ላይ የሚመጣ ችግር ማለት ነው። በጆሮው ላይ አላለም። በዛ ነብይ ጆሮ ላይ ይጥላል ሳይሆን ያለው በንባቡ ላይ ነው የሚጨምረው። ሰሚዎች ምን እንዲሆኑ ነብዩ አብሮ ካነበበው አካል ነው ብለው የተደበላለቀውን እንዲወስዱ ልክ እንደ ባይብል ማለት ነው። ያለውን ከሌለው እንደተቀላቀለው እዚህ ቦታ ላይ ሰሚዎቹ ነብዩ የተናገረውን ቃል ካልተናገረውም ጋራ ሰይጣን የጨመረውን አዳምጠው ያንን ሐሳብ እንዲወስዱ ሙከራ ቢያደርግ እንጂ አንድንም አላክንም። ታዲያ እንደዛ ስሞክሮ ሰይጣን ይሳካለታል ወይ ነው ጥያቄው። አይሳካም። ያንንም ቢሞክር ፈየንሰኹ ላሁ ማ ዩልቂ ሸይጣን ሰይጣን የሚጥለውን የማጥመሚያ ቃል ያስወግደዋል አለ። ወዲያውኑ አልፋ ሁና ሊተፍሪዕ በፍጥነት ወዲያውኑ ያስወግደዋል ثم يحكم الله آياته አላህ አንቀጾቹን ደግሞ ያጠናክራል። ወላሁ ዓሊሙን ሐኪም አላህ አዋቂ ጥበበኛ ነው አለ። ከዚህ ጥቅስ አሁን ምን እንረዳለን? ሰይጣን ለሰው ልጆች ሁሉ ቀንደኛ ጠላት ነው። ነቢያትና መልእክተኞች ሁሉ ከአላህ የወረደላቸው ራእይ ለህዝቦቻቸው ሲያነቡ በንባቡ ላይ የማጥማሚያ ቃልን ለመጨመር ጥረት የሚያደርግ ጠላት መሆኑን እንረዳለን። ሶስተኛስ ይሄ ጥረቱ ሳይሳካለት አላህ የራሱን አንቀጾች በማጠናከር የሰይጣንን ጉትጎታ ወይም ንባብን ከንቱ አድርጎ እንደሚያስወግደው አንቀጹ ያስተምረናል። ለምንድን ነው ነብዩ መሐመድን አሳሳተ ብለን አንደኛ ስለሳቸው ብቻ ማውራት ያስፈለገው፣ ሁለተኛ ደግሞ ማለት ነው በሳቸው ጆሮ ላይ የሚል መልእክት የለውም። ዝም ብለህ የተነገረህን ጥቅስ ከነ ቡጉሩ ነው የምታመጣው። ደግሞ የወረደበት ምክንያት አለ። ምንም ምክንያት የለውም ይሄ አንቀጽ የወረደው መናፍቃኖች ያወሩትን ከሆነ ማስረጃ መሆን አይችልም ሱረቱን ነጅም ላይ ነቢያችን አለህ ሰላት ወሰላም ሲያነቡ አፈራአይቱም ላተ ወልዑዛ ወመናተ ታሊተተ ልኡኽራ ላትና ኡዛን የምትገዟቸውን አማልክት ተመለከታችሁ ሶስተኛዋንስ እንደዚሁ መናት ተብላ የምትጠራዋን አያችሁ እንዴ ሲል ልክ በዚህ ሰዓት ምን አደረጋሉ ሰይጣን መጣና تلك الغرانق العلا وإن شفاعتهن لترتجى ብሎ ጨመረ። የዛን ጊዜ ሙሽሪኮች አማልክታችንን ነብዩ መሐመድ ደገፈ አሉና እነሱም ስጁድ ወረዱ አሉ። የስጁድ ቦታ ላይ ሲደርሱ ይሄ በእስልምና ታሪክ የሌለ የመናፍቃን የቅጥፈት ወሬ ነው። ሰይጣን ይሄንን አልጨመረም። ተራ ተረት ተረትና ቅጥፈት ነው። ስለዚህ ወገናችን እያንዳንዱ አንቀጽ ሲወርድ ግዴታ ከክስተት ጋር አይወርድም። ሌላው የሚወርድበት ምክንያት ለማስተማርም ጭምር ነው የሚወርደው። ያን ታሪክ ዝም ብሎ ተነግሮ ከሆነ ካሁኑ ያዘው። እንዲህ አይነት ታሪክ የለም፣ ቅጥፈት ነው፣ የተቀጠፈ ተራ ወሬ ነው፣ እዚህ ግባ የማይባል እናም አንቀጹ የሚያወራው የሰይጣን ሙከራ ነው። ጌታችን አላህ ደግሞ ሙከራው እንዳይሳካ ያደርጋል። በማን ላይ? በሁሉም ነብይ ላይ። መጽሐፍ ቅዱስ ላይ ግን ሰይጣን ይሞክራል ሳይሆን ያለው ዳዊትን አንቀሳቀሰው ነው አይደል ያለው አንቀሳቀሰው ለማንቀሳቀስ ሞከረ አይደለም አንቀሳቅሶታል completely። እንዴት ነው የሚያንቀሳቅሰው አው ይሄን ነው የጠየቀ ወንድማችን አማርኛው ግልጽ ነው ታገለው ወይ ሞከረው ቢል አው ሰይጣን ጠላት ነው ከተሳካለት ይሞክራል እንላለን ነገር ግን እዚህ ቦታ ላይ አንቀሳቅሶታል በተግባር ልክ ኢየሱስን ተሸክሞ ወደ ከፍተኛ ተራራ አወጣው ብሎ ማቴዎስ እንደሚያወራው ማለት ነው። የዓለምን መንግስት አሳይቶት ለምን አትሰግድልኝም እስኪለውም ደርሷል። ይሄ የአንተ መጽሐፍ ነው። ነገር ግን እዛ ቦታ ላይ የተጠቀሰው የዜና መጽሐፍ ሰይጣን አንቀሳቀሰው ነው እንጂ የሚለው ዳዊትን ሞከረ ታገለ አይልም። አታገናኛቸው፣ አንድ እኩል ለመሆን አትሞክር ነው ማይክሮ okay ጀዛከላህ ኡስታዝ አቡ አይደር። አይ እኔም ልጠቅስለት ነበረ የሉቃስ ወንጌል ምዕራፍ አራት ላይ ራሱ ይኸው አማና እንደውም የሉቃስ ወንጌል ምዕራፍ አራት ከቁጥር ሶስት ጀምረ እስከ 11 ድረስ ይኸው ራሱ ዳቢሎስም ይላል ረጅም ወደ ሆነ ተራራ አውጥቶ የዓለም መንግስታት ሁሉ በቅስፈት አሳየው ይላል። በጣም የሚገርም ነገር ነው። ከዛ በኋላ ወደ ኢየሩሳሌምም ደግሞ ወሰደው ይላል። እና እንዴት ሊወስደው ቻለ? ኢየሱስን ሴጣን እንዴት ሊወስደው ቻለ ወደ ኢየሩሳሌም? በጣም ከባዱ ነገር ይሄ ነው። ከምንም በላይ ሴጣን ወደ ረጅም ተራራ ወሰደው ይላል። ወደ ኢየሩሳሌም ወሰደው፣ በመቅደስ ጫፍ አቁሞ ይላል። ማንን ነው ያቆመው ሲባል ኢየሱስን። ማ ሰይጣን እና እነዚህ ጥቅሶች አሉ። መጀመሪያ እነዚህ ጥቅሶቹ ይፈቱ። ከዛ በኋላ ነው ዘዳግም 18 ከ19 እስከ 22 ድረስ ባለው መስፈርት መሰረት ኢየሱስና ዳይትን እንዴት ታደርጉታላችሁ ነው። በዚህ መልኩ ልታዩት ትችላል። አማን አንዶ mic free ነው። ሰላም አለይኩም። ሰላም አለይኩም ወረህመቱላሂ ወበረካቱ። ይሰማል? አንዳንድ ስጡኝ። እሺ እኔ አማን አምዶ አንተን ነው የምጠይቅህ። ሁለተኛ ዜና መዋዕል ምዕራፍ 18 ቁጥር 21 ላይ ምን ይላል? እርሱም እሄድና በነቢያት ሁሉ አፍ የሐሰት መንፈስ እሆናለሁ አለ። እግዚአብሔርም እንግዲያውስ ሂድና አሳስተው ይሳካልህ አለው። ምን አለ መሰለ? እርሱም እሄድና በነቢያት ሁሉ አፍ የሐሰት መንፈስ እሆናለሁ አለ። እግዚአብሔርም እንግዲያውስ ሂድና አሳስተው ይሳካልህ አለው። እንደገና ኤርምያስ ምዕራፍ 23 ከቁጥር 13 እስከ 14 ምን ይላል መሰለ? በኢየሩሳሌም ባሉ ነቢያት ላይ የሚዘገንን ነገር አይቻለሁ፣ ያመነዝራሉ፣ በመዋሸት ይናገራሉ ይላል እና አማናም እንደውም እዛ ጋር እግዚአብሔር ነቢያቶችን እንደሚያሳስት በሴጣን መልክ ይናገራል። እዚህ ጋር ኤርምያስ ምዕራፍ 23 ከ13 እስከ 14 ደግሞ ምን ይላል? በኢየሩሳሌም ባሉ ነቢያት ላይ የሚዘገንን ነገር አይቻለው፣ ያመነዝራሉ በመዋሸት ይናገራሉ። ለምንድን ነው ያልተገደሉት ታዲያ? ነቢያቶቹ እየዋሹ ማለት ነው። mic ፕሪንስ ሰላም አለይኩም። ማይክ ይሰማል። okay ስለ ወንድሞቹ እንትን ጨረስን መሰለኝ ወይ ደግሞ ያንን መጠየቅ ያው እንትን አላልክም። መጀመሪያ ያንን አንብበው አልከኝ። እሱን ደግሞ ሳነበው ያው የማላውቀው ነው፣ ግን ወንድሞች የሚለው ላይ ብዙ አልተረዳሁም። አሩን ያው ምንም ማድረግ አልችልም። ግን አሁን ስለ እንትኑ ስለ መንፈስ ቅዱስ የተናገርከውን እስቲ አንዳንድ ነገር ልጠይቅና ከዛ ወራ ትመልስልኛለህ። ወንድም የሚለውን ያው የሆነ ጥቅስ ሰጠኝና እሱን መጀመሪያ አንብቦ አልከኝ። አንተ ግን ያንን ሳታነበው ነበር ዘዳግም ስምንት ላይ ያለውን የነገርኩኝ። ምክንያቱም አረቦች የሚለው ራሱ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወንድም የሚያስብላቸው ራሱ ምንድን ነው መረጃው? አሁን በመጽሐፍ ቅዱስ ማለት ነው የእስማኤል ከሆነ ምን አለ መሰለህ ዘፍጥረት 17 20 ላይ የእስማኤል 12 ነገድ እንደሚያወጣ ይናገራል። 12 ሁለት አለቆች ይወልዳል፣ ታላቅም ህዝብ አደርገዋለሁ ይላል ስለ እስማኤል። እነዛ ደግሞ 12 እንትኖች ነገዶቹ ደግሞ ዘፍጥረት 25 12 ላይ አሉ አይደለ? ሳራም የሳራም ባራ ግብፃዊ አጋር ለአብርሃም የወለደችለት ብሎ ያንን ይገልጻሉ። እና ያኛው እስቲ ምንድነው ወንድም እንኳን ላ አሁን ወደ ስሜል ወንድም ብሎ የሚያጠጋቸው ምንድን ነው? እሱንም አንተ ነግረኛል። እስማኤላውያን ላይ ያልተረዳኸው ነገር ይኸውልህ፣ እስማኤላውያን የሚባሉት የይስሐቃውያን ወንድሞች ናቸው። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 19 እስከ 21 ድረስ መመልከት ትችላለህ። ከዛም ባሻገር ኦሪት ዘኍልቍ ምዕራፍ 21 ቁጥር 14 ላይ ባለው ኤዶማውያን የእስራኤል ወንድሞች ተብለዋል። ከዚህ ጥቅስ አንጻር የምንመለከተው የእስራኤል ወንድሞች መካከል ነው የሚለው ስለዚህ ከወንድሞቻቸው መካከል ከተባለ ወንድሞቻቸው አረቦች ከነበሩ ከአረቦች መካከል ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከቄዳር ቤተሰብ ውስጥ ከቁሬሽ መጥተዋል ነው። ይሄ ነው እስማኤል ነው። ቁሬሽ ታዲያ የማን ነው? ቁሬሽ የማን ዘር ነው? የቄዳር አይደል? በቄዳር መስመር አይደል? historical document ስትመለከት እስራኤል እስማኤል 12 ነገዶች ይወጣሉ ተብሏል አይደል? የወለዳቸው እስማኤል የት ነበር የሚኖር የነበረው? እስማኤል የት ነበር የሚኖር የነበረው? ወደ ግብጽ አረብ ሀገር ምናምን እኔ አይ የነበረው መጽሐፍ እንደ መጽሐፍ ቅዱስ ሂድ ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ እስማኤል ይኖር የነበረው በፓራን ምድረ በዳ ነው። እሺ ግን አሁን ከዚህ 12 ውስጥ ልጨርሰልህ ልጨርሰልህ ልጨርሰልህ ይኸውልህ ይኸው እየለጠፈልን ነው አልሐምዱሊላህ። ከዛ በኋላ ገላትያ ምዕራፍ 4 ቁጥር 24ን ደግሞ ተመልከተው። ገብቷል። አጋርና እስማኤል ይኖሩበት የነበረው በአረብ ሀገር ነው ይልሃል። አረብ ሀገር ነው ይልሃል። ይቺ አጋር በአረብ ሀገር ያለችው ደብረ ሲና ናት ብሎ የሚያስቀምጠው ገላትያ ምዕራፍ አራት ቁጥር 24 ላይ። ስለዚህ አሁን በዚህ ጥቅስ አንጻር ስንመለከተው ቄዳር የሚባለው አንደኛው የእስማኤል ዘር ነው። ከአስራ ሁለቱ ነገደ እስማኤል መካከል አንደኛው ነው ማለት ነው። ገላትያ ምዕራፍ አራት ከቁጥር 24 እስከ 26 ድረስ ያለው ነው። ከዚህ ጥቅስ አንጻር ረሱል ሰለላሁ ዐለይሂ ወሰለም የመጡበት የቁረይሽ ነገር ነው። የቁረይሽ ነገር ደግሞ የመጣው ደግሞ ወደ ላይ ስትቆጥረው historical document ኦችን ከቄዳር ነው ራሱ የሚመጣበት ማለት ነው። እንደገና ደግሞ ቴማን የሚባለው ደግሞ አንደኛው የእስማኤል ልጅ ነው አይደል? ታስታውሳለህ? ቴማን የሚባለው የእሱ የምንድን ነው? ቴማን የእስማኤል ልጅ ነው አይደል? አንደኛው ቴማን የሚባለው አዎ ስለዚህ ዕንባቆም ምዕራፍ 3 ቁጥር 3 ላይ እግዚአብሔር ከቴማን ቅዱሱም ደግሞ ከፓራን ተራራ ይመጣል ይላል። ስለዚህ ከዚህ ጥቅስ አንጻር የምንመለከተው አረቦች የሚባሉት የእስራኤል ወንድሞች ከነበሩ ስለዚህ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ከተባለ ከእስራኤል ወንድሞች መካከል ከእስራኤል ወንድሞች ከሆኑት ከአረቦቹ መካከል ለረሱል ሰለላሁ ዐለይሂ ወሰለም ተነስተዋል። አይ ወንድሞች የተባሉ አስራ ውስጥ ምንም ቆሬሽ የሚል ነገር የለም። አስራ ሁለቱን እኔ ለጠቅሳ የእስማኤል አስራ ሁለቱ መካከል የሚለው ነው አጠቅስ ይኸውልህ፣ አማንዬ መካከል የሚለው ጥቅስ ነው። መካከል ይላል ከወንድሞቻቸው መካከል እኮ እሳቸው ወንድም የሚያደርግ ነገር የለም ነው የሚለው አገናዛቢ ዘርፉ እስራኤልን ያመለክታል። ቀደም ካልከኝ ተጠቃሹ ደግሞ ማን ነው የሚሆነው? ወንድሞች የሚለው ማለት ነው። አሁን ለአንተ እንዲም ለአንተ አሁን መከራከር ብቻ እንዳይሆን even እንኳን ስለ እስማኤል የእሳቸው በእስማኤል ነገር ናቸው እንኳን ቢባል የለም ነው። 12 ውስጥ የእስማኤል ልጆች 12 ውስጥ አጋር ከወለደችለት እስማኤል 12 ነገሮች ውስጥ ማለት ነው። ስለ ቆሬሽ የሚያነሳ ነገር ምን መረጃ የለም ነው በዚህ ቁረሽ እኮ አሁን ነው እኮ ቁረሽ እኮ ቅርብ ነው እኮ ከረሱ ሰለላሁ ዐለይሂ ወሰለም ምናልባት አራት ሶስት generation ነው ሶስት ወይ አራት generation ነው ብዙ እኮ አይደለም አማመነ። ግን ቁረይሽ ወደ ላይ ስትቆጥረው ወደ ላይ ስትቆጥረው ወደ ላይ ስትቆጥረው ቄዳር ጋር ነው የሚመጣው ነው ማለት በምንድን ነው? እሺ ቁረይሽ ከየት ነው የመጣው? ቁረይሽ ከየት ነው የመጣው ዝርያው? እሺ ድንገር ንገረኝ እስቲ አንተ ስለ ቁረይሽ ንገረኝ። ቁረይሽ የሚባለው ስለወንድሙ ስትነግረኝ ከሆነ እስማኤል 12 ነገዶች እንደመጣ አይደለም። ቁረይሽ የሚባለው ዘር ከየት ነው የመጣው? አንድ መረጃ እኔ ማውቀው ቁረይሽ እኔ ከአስራ ሁለቱ የእስማኤል ዝርያዎች አንዱ ነው ብያሃለሁ እንዴ አማን no ከወንድሞች ስትል እንኳን እዛ ውስጥ ያው አንተ አሁን እስማኤል ዘር ናቸው ልትል ነው። ወንድሞች የሚለው የእስራኤሎችን ነው። የእስራኤል ወንድሞች መካከል ይመጣል ነው። የእስራኤል ወንድሞች አረቦች ናቸው። ከአረቦች መካከል ነው ረሱል ሰለላሁ ዐለይሂ ወሰለም የመጡት ነው ያልኩት። ስለዚህ አሁን ቁሬሽ ከየት ነው ዘርያው ራሱ? የቁሬሽ የዘር መስመር ከየት ነው ራሱ? አማን አንዶ ምንም እኔ መረጃ በመጽሐፍ ቅዱስ የለም እኮ የለም። አሁን በምን ላስረዳ? አንተ ወይ መረጃ እኔ ቁሬሽ ከአረብ ነው ከእስማኤል የዘር ዝርያ ነው ብዬ ስለ ሂስቶሪካል ዶክመንቶች ነው። ታሪካዊ ፍሰትና ታሪካዊ ዳራ ያለው ነገር ነው። ታሪክ በወርቃማ ማበሩ ያሰፈረውን ነገር ነው የምነግርህ። የተለያየ መድብለ እውቀቶችን ልትመለከት ይችላል። አይ ቁሬሽ የሚባለው ከአረብ ውጪ ነው፣ ቁሬሽ የሚባለው ከእስማኤል ውጪ ነው የሚል ግን ቢኖር ኖሮ ያኔ ተቃውሞ አለ፣ ላንስማማ እንችላለን። በዚህ ላይ ዓለም አቀፍ ራሱ scholastic በሆነ approach scholar ኦች በዚህ ላይ ኃላፊ የላቸውም፣ ራሱ ልዩነት የላቸውም፣ فرق ራሱ የለውም ራሱ ገብቷል ግን አውቆ የተኙ ቢቀሰቅሱት አይነሳም እንደሚባለው ነገር ይመስላል። አማንዬ ተኛ እንዴ? አንተን ነው እንጂ አውቀ ነው እኮ ምን እንትን የምትለው። አንደኛ አላቀም ትለኛለህ የሆነ ጥያቄ ስጠይቅ እንዲገባ ብዬ ካሉ እንዴ? ነው። challenge ውይይት አይደለም የያዝ ነው ጥያቄ የምጠይቀኝ። አንተ ጥያቄ እስከጠየቀኝ ድረስ መልስ መስጠት መቻል ውይይት ሲሆን challenge ነገር ተግዳሮት ሆንብሃለሁ፣ ማነቆም ሸፍጥም ጋሬጣም ሊሆንብህ ይችላል። አሁን ግን አንተ ለመረዳት ለማወቅ እስከመጣ ድረስ መልሱን በቅጡ ግን መናገር መቻል አለብኝ የሚለውን ዋቢና ታሳቢ ያደረገ ነው ማለት ነው። በዚህ መልኩ ስትነግረኝ ግን እስካሁን ከመጽሐፉ ምንም አልነገርክኝ። አሁን የምትነግረኝ ያለ አሁን መሰለህ እኮ አንተ ጥያቄ ጠይቀኝ፣ የጥያቄው መልስ አንተ አልገባህም ማለት ጥያቄው አልተመለሰም ማለት አይደለም። በቃ በዚህ መልኩ ማየት ትችላለህ። የጥያቄው መልስ አንተ አልገባህም ማለት ጥያቄው አልተመለሰም ማለት አይደለም። እሺ ስለ መንፈስ ቅዱስ ያልከውን አንድ የሆነ ጥያቄ ነበረኝ። ስለ ነብይም የሚለው ያው ክርስቶስ ብዙ በብዙ ቦታ ላይ like አሁን በዮሐንስ 6 14 ላይ ከዚህ የተነሳ ሰዎችም ኢየሱስ ኡስታዝ ሀይደር mic መያዝ ፈልጋለህ? ኡስታዝ mic እንትን ልበልልህ፣ የምጨምረው ነገር ካለ ኡስታዝ። OK እሺ፣ ቀጥል አማን። እንዴ ብዬ እንዳለ ምን ይላል መሰለ አሁን በስሜ የምትለምኑ የሚለውን ነገር አለ አሁን ክርስቶስ መንፈስ ያንን አጽናኙን ለመላክ በስሜ ለምኑ ይላል የቱ ጋር ነው እንደዛ የሚለው ዮሐንስ 15 26 ላይ ምን ይላል እስቲ 14 25 ላይ አንብብልኝ ምን ይላል ከእናንተ ዘንድ ስኖር ይህንን ነግራችኋለሁ አብ በስሜ የምትልከውን ግን የመንፈስ ቅዱስ የሆነውን አጽናኙን እርሱን ሁሉ ያስተምራቸዋል ይላል። አሁን ይህንን አሁን ለአንተ አሁን ብነግር ምናልባት እንትን ላትል ትችላለ አሁን ስለ manuscript ትንሽ ላወራለህ። ምናልባት ከገባ ነው፣ ካልገባ ደግሞ ተዋለው በ understanding level ማለት ነው። ፓፒረስ 47 ፓፒረስ 52 ሳኒታ ሳኒካ ነው ቫቲካነስ ሳይናቲከስ የሚባሉ manuscript ኦች ታውቃለህ? አማን OK። ይኸውልህ ጠይቅ ሌላም ሰው ፓፒ ይኸው ለአምስት ሺህ ማኑስክሪፕት አለ የግሪክ ማኑስክሪፕት የአዲስ ኪዳን ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ የሚለው ወይም πνεῦμα τὸ ἅγιον የሚባለው ፓፒረስ 75፣ ፓፒረስ 22፣ ፓፒረስ 52፣ ፓፒረስ 90 የሚባሉት በሁለተኛው ክፍለ ዘመን እና በአንደኛው ክፍለ ዘመን ላይ የተጻፉ መጽሐፍቶች ናቸው። በተለይ ፓፒረስ 52 የሚባለው ከ107 እስከ 130 ባለው ጊዜ ውስጥ የተጻፈ መጽሐፍ ነው። እዛ መጽሐፍ ላይ መንፈስ ቅዱስ የሚል ነገር ጭራሹን የለውም። አንደኛ ነገር ታዲያ የቱ ጋ ነው መንፈስ ቅዱስ የሚል ያለው ሲባል ቫቲካነስ፣ አሌክሳንድረስ እና ሳይናቲከስ የሚባለው ለና ያለው ይሄ እንዴት ታደርገዋለህ? hello አማን ፓፒረስ 52 ላይ እና ፓፒረስ 75 እና ፓፒረስ 22 ፓፒረስ 90 ላይ እንዴት ላይኖር ይችላል? መንፈስ ቅዱስ የሚለው እንዴት ላይኖር ቻለ? መጀመሪያው መቶ ክፍለ ዘመን ላይ እኔ መጽሐፍ ቅዱስ ላይ ያለውን ነው እንጂ እዛ ጋር እሺ፣ መጽሐፍ ቅዱስ ላይ ነው። OK ምንም ችግር የለም። በአቅም ልምጣልህ፣ በአቅም ልምጣልን። አንድ example ልስጥህ። ኢየሱስ እፍ አለባቸው መንፈስ ቅዱስን ተቀበሉ የሚለው ኢየሱስ ዮሐንስ ወንጌል 14 26ን ከተናገረ በኋላ ነው ወይስ ከመናገሩ በፊት ነው የተናገረው? ግን መንፈስ ቅዱስ መጀመሪያ ምንድን ነው? አንድ ነገር ብቻ መንፈስ ቅዱስ የሆነ የተወሰነ ነገር ነው እንዴ አንተ የምትስለው? መንፈስ ቅዱስ በእሳት አምሳል ወረደ ምናምን አይደል? እንዴ? no no አይ የጠየቅኩት ጥያቄ ምን መሰል እሱ አለ በምን አምሳል ይወርዳል አይደለም ጥያቄው። በምን አምሳል ይወርዳል ሳይሆን ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ የሆነው አጽናኝ ብሎ ኢየሱስ ሲናገር በተናገረበት ሰዓት ላይ ከመናገሩ በፊት ነው ወይስ በኋላ ነው እፍ ሲልባቸው መንፈስ ቅዱስ የተቀበሉት? በፊት ነው። ኢየሱስ ከተናገረ በፊት ነው እፍ ሲልባቸው መንፈስ ቅዱስ የተቀበሉት? ኖ አይ ሳይሄድ እሱ ሳይሄድ በፊት ነው ያ ነገር የሆነው። no no ኢየሱስ መንፈስ ቅዱስ ይመጣል ብሎ ስለ መንፈስ ቅዱስ የተናገረው እፍ ብሎ መንፈስ ቅዱስን ከመቀበላቸው በፊት ነው ወይስ ከተቀበሉ በኋላ ነው? ከመቀበላቸው በፊት OK ጥሩ። እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ይላል። እንዴት ሊመጣ ቻለ? መንፈስ ያ በዘላለም የሚኖረው ነው። አይ ማለት እኔ ሳልሄድ አይመጣም ማላ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም አውቀ ነው አማን። ለምን ዘላለም የሚኖረው ይላል አይደል? እኔ ዘላለም የሚኖረው ለጊዜ የሚኖረው አላለም እኮ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም አለ ኢየሱስ ገና ምድር ላይ ያንን ስለ አጽናኙ ከተናገረ በኋላ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ይላል ጥቅሱን ከፈለግ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ታገኛለህ ይህም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል ኢየሱስ አጽናኙ ወደ እናንተ አይመጣም እኔ ሳልሄድ ብሎ ገና ምድር ላይ ያለ ግን መንፈስ ቅዱስ መጥቶ ነበረ መንፈስ ቅዱስ ከመጣ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ካለ አጽናኙ የሚባለው መንፈስ ቅዱስ ነው ከተባለ እንዴት ነው ኢየሱስ ሳይሄድ ሊመጣ የቻለው? አሁን መንፈስ ቅዱስ like አሁን አንድ የሆነ የምንወስነው ነገር አይደለም አይደል? ቅዱስ የሆነ መንፈስ ነው። ከእግዚአብሔር ዘንድ የሚገኝ ቅዱስ የሆነ መንፈስ ነው። ያ መንፈስ ደግሞ አሁን አይመጣም፣ አሁን ይመጣል ያለን ከኛ ጋር ለዘላለም የሚኖረው ነው አይደለ? ያም ከእናንተ ጋር ለዘላለም ይኖራል። ከኔ ያለውን ወስዶ ይነግራቸዋል። አንድ መንፈስ ቅዱስ እኮ ነው። አንድ መንፈስ ቅዱስ ነው። ሁለት መንፈስ ቅዱስ የለም አይደለ? ለዘላለም የሚኖረውም ለጊዜ የሚኖረውም አይደለም ጥያቄው። ጥያቄው ምንድን ነው? እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ይላል። እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ካለ ኢየሱስ ከመሄዱ በፊት ግን መንፈስ ቅዱስ መጥቶ ነበረ። አጽናኙ መንፈስ ቅዱስ ነው ብለህ ካልክ እንዴት ሊመጣ ቻለ ነው። ዮሐንስ ወንጌል 22 እኮ እሱ ነው መጀመሪያ መንፈስ ቅዱስ ነው ከተባለ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያለው መንፈስ ቅዱስ የሚለው አንደኛ ጭማሪ ነው። ቅድም ብያለሁ። እሱ ነገር አሁን ሊገባ አይችልም። ካልገባ ግን ራሱ contradiction ነው የሚሆንብህ። ዮሐንስ ወንጌል 22 ላይ እርሱ መንፈስ ቅዱስን ተቀበሉ ይላል። ስለዚህ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ካለ ኢየሱስ ያንን ተናግሮ መንፈስ ቅዱስ ግን መጥቶ ነበረ። መንፈስ ቅዱስ ከሆነ አጽናኙ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ከሚለው ጋር አይጋጭብም ወይ ነው ጥያቄው። OK አሁን እኔ አይጋጭብኝም። እኔ ያው like በደንብ ሳታ ሊመጣ ቻለ አይመጣም አለ ኢየሱስ። እኔ ሳልሄድ አጽናኙ ወደ እናንተ አይመጣም አለ ኢየሱስ። ከመሄዱ በፊት ግን መንፈስ ቅዱስ መጥቶ ነበረ። እሺ አሁን ያ መንፈስ ቅዱስ የተባለው ምንድን ነው? ነቢዩ ናቸው ነው የምትለው? አሁን ያንተን ጥያቄ እኮ ነው አጽናኙ የተባለው መንፈስ ቅዱስ ነው አልከኝ አንተ አንተ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው አልክ እኔ አሁን እዛ ላይ ድምዳሜ ላይ የምደርሰው መጀመሪያ ያንተን ጥያቄ ሳቀው ነው የኔ ጥያቄ ማ ነገር እሳቸው ሊሆን አይችልም አልኩ እሳቸው ይሆናሉ አይሆንም እኮ አላልኩም እኔ አሁን ጥያቄው መንፈስ ቅዱስ ግን አይደለም ነው። እኔ አርጉመንቴ መንፈስ ቅዱስ አይደለም። መጀመሪያ መንፈስ ቅዱስ አለመሆኑን አረጋግጠልኝ። እኔ ደግሞ እኔ ሳሌ ምንም ሊሆን አይችልም ነው የሚለው እሱ በኋላ እንመጣበታለን እኮ እሱማ አጥጋቢ የሆነ መልስ አለኝ። ግን እኔ መጀመሪያ የፈለኩት አንተ አጽናኙ የተባለው ማን ነው ለሚለው መንፈስ ቅዱስ ነው አልከኝ። ቆይ አሁን የጠቀከው ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ላይ ግን እሳቸው ሊሆኑ አይችልም ነው እኔ የምለው። አሁን የኔን understanding እኔ ስለ እሳቸው ናቸው አይደለም እኮ አይደለም ጥያቄው። መንፈስ ቅዱስ የተባለው ማን ነው ነው ጥያቄው። አይደለም አንተ ቅድም ይሄ ያለው እሱ ነው እያልክ አይደለም ይሄ ነበር። በኋላ ላይ እመጣልሃለሁ እኮ እኔ ረሱ ሰለላሁ ዐለይሂ ወሰለም ነን ብዬ የምልህ እኮ በኋላ ላይ እመጣልሃለሁ። አንተስ ምንድነው ማስረጃ? አንተ ማን ትላለህ? እኔ ግን መጀመሪያ ጠየቅ። እኔማ መንፈስ ቅዱስ ማን ነው ብዬ መንፈስ ቅዱስ ነው ስትለኝ ጥያቄ ጠየቅኩ፣ አልመለስክም። ከዛ በኋላ ረሱ ሰለላሁ ዐለይሂ ወሰለም ናቸው የሚለውን ደግሞ በኋላ ላይ ነው ይመጣለሁ። አሁን ግን መጀመሪያ ያንተ ጥያቄ ቅድም መጣህበት እኮ አይደል እንዴ? ናቸው ብለህ አልክ እኮ። አይ በቃ አማን ውይይት አትችልም ማለት ነው። የእውነት እንዴ ናቸው ብለህ ውይይት አትችልም ማለት ና አይደሉም እኮ አላልኩም። ምን ያው መጀመሪያ ላይ ግን አጽናኙ ማን ነው ብዬ ጥያቄ ስጠይቅ መንፈስ ቅዱስ ነው አልከኝ። ከዛ ላይ መንፈስ ቅዱስ ነው ያለው መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ያለውን ደግሞ ጠይቄ ነገርኩ። በስሜ የምትለምኑት እኮ እንደዛ መንፈስ ቅዱስ ከሆነ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም ይላሉ። አጽናኙ ወደ እናንተ አይመጣም ብሎ ከተናገረ እፍ አለባቸው መንፈስ ቅዱስን ተቀበሉ ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ መንፈስ ቅዱስ እንዴት ሊመጣ ቻለ? እሱ አሁን የጠየቀው ሊመጣ ቻለ? ይኸውልህ አሁን የጠየቀው ጥያቄ እኔ ስላልመለስኩት መንፈስ ቅዱስ አይደለም አይባልም። እኔ ደግሞ ስላላወቅኩኝ በኮምፕሌት ልክ አይደለም አይባል። ምክንያቱም እኔ አሁን እንደዚህ ስታነሳ ነገ ሄጄ ጠይቅና እንደዚህ ያለ ብዬ መልስ ይዤ እመጣለሁ። አሁን ግን በእኔ በማውቀውና መጽሐፍ ቅዱሱ በሚናገረው መሰረት እዛ ጋር ያለው ነገር መንፈስ ቅዱስ ስለ አጽናኙ የሚለው በፍጹም ስለ ነቢዩ መሐመድ አይደለም ብዬ ማስረጃ ነገርኩ። አንተ ከጠቀስከው ማለት ነው፣ ራስህ ከጠቀስከው ወይ እመጣበታለሁ፣ እሱ ጋር እመጣበታለሁ። ግን to the point መነጋገር ነው። እኔ to the point መጀመሪያ አንተ እዛ ጥቅስ ላይ ለማን ነው የሚሰራው የሚለውን ጥያቄውን ስጨርስ ከዛ በኋላ ደግሞ እኔ ደግሞ ለማን ጥቅሱ እንደሚሰራ ደግሞ አስረዳሃለሁ። ከቅድም ጀምሮ ማለት ነው ከወንድም ከሚለው በሌላ አምላክ ይናገራል ከሚለው መንፈስ ቅዱስ ከሚለው ጀምሮ ምን መሰለህ የምታረገው አትመልስልኝም። የምታመጣው የሆነ ነገር ታመጣና ይሄኛውንስ እንዴት ታየዋለህ ትለኛለህ። ያንን ግን ስታስተምር አትናገርም። ገብቶሃል? ስለ ወንድም የሚለው ስጠይቅህ አንድ ነገር ልንገርህ አሁን ምንድን ነው የምታደርገው መሰለህ? ውይይት ነው፣ በውይይት መልክ ነው። ጥያቄን የጠየቅከው ለጥያቄው መልስ እንዲገባ አንተ በቀላሉ ለማስረዳት ብዬ የተጠቀምኩበት ሜቶድ ነው ይሄ እንጂ ውይይት አለ። ውይይት ቢሆን ኖሮ አፋጥጥ ነበር፣ አለቀም ነበር፣ ወጥሬ ማለት ነው። እስር ቤት ውስጥ ነበር ማስገባ የነበረው። ግን አሁን ውይይት አይደለም የያዝነው። ነው ነገር ምንድን ነው? ጥያቄን የጠየቅከው ጥያቄ መልስ ማግኘት መቻል አለበት። አንተ እንዲገባ እየረዳሁ ነው። አንተ ግን ለመረዳት አትፈልግም። ቶሎ ብለህ ስለ ረሱል ሰለላሁ ወሰለም ግን አይደለም እንትን አይደለም እንትን አይደለም እያልከኝ ትለኛለህ። አሁን እኔ አንተ እንዲገባ ነው እንጂ መልሼልህ መልሼልህ ባይገባ ምን ዋጋ አለው? እያስኬዱ እኮ ነው፣ ወደዛ እንዲገባ ነው። ግን አንተ ግን ነገሩን ደፍነዋል። ግን ይኸውልህ ምን አለ መሰለህ፣ ተወው በቃ አማንዬ፣ ተወው በቃ አንተ እንግዲህ እንትን ካለ ቶ በግድ ምንም ነገር የሚሆን ነገር የለም። ሂዳያ ይስጥ አላህ ሱብሃነሁ ወተዓላ። mic free ነው ተረኛ الحمد لله በሰላም ተገላግለን ወደ ሌላ ጥያቄ ግቡ ገላችሁ ነበር ያወጣሁት ጥሩ ነው። ትንቅንቅ ውስጥ ገባችሁ። የሀቢቢ ማይክ ላይ ነህ። ሌላም ሰው የሚጠይቅ ካለ እጅ አውጥቶ እንዲማርበት እናንተም ሌላ የምትጠያየቁት ነገር ካላችሁ ወደ ቀጣዩ ነጥብ መግባት ነው። இது கர்றோன்னு அந்த விலகல் நாம نعم الهداية من الله عز وجل الله يهديه أنتم من يخلقه بالشكل ከዛ ውጭ ማንም ከሆነ ችግር የለውም ቢመልሰውም ባይመልሰውም እሳቸው ብቻ ይሁኑ ሀገር አይደለም የሚባለው ሲታወቅ ነው ካላወቀው ለምን እንደሆነ አይደለም ብለህ መናገር ራሱ አትችልም እከሌ አይደለም ትለው ማን እንደሆነ ስታውቀው ከኋላ ጀርባውን የተመለከትከው ሰው አየኸው ይሄ ልጅ ጀማል ነው ወይ ስለህ አይደለም አልከኝ። እሺ ማን ነው ስለህ አላውቀውም ማለት እንደሆነ ፊቱን ነው ጀማል አለመሆኑን ታዲያ በምን አወቅህ? ከመጀመሪያው ሀሳብ ጋር አይጋጭ። ሰው ፊቱ ከታየ በኋላ ነው ጀማል ነው ወይም አይደለም የሚባለው። ግን ከውስጥ የሚመነጭ ጥላቻ ወይ ሌላ አይነት ደግሞ ከሆነ ችግር ነው። የሰውየውንም ከአላህ ጋር የሚተሳሰበው አንተ ነብይን ስለጠላህ ወይም ስለወደድክ አይደለም አላህ የሚልከው ስለፈለገ ነው። የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ነብይ ሆኖ መላክ አረብ ጣዖታውያኖች ራሱ ከአንተ የበለጠ ይጠሉ ነበር። አይሁዶች ይጠሉ ነበር። ሱረቱል በቀራ ቁጥር 105 ላይ ጌታችን ማ የወዱ አለዚነ ከፈሩ ولا المشركين أن ينزل عليكم من خير من ربكم እነዛ የካዱት ጣዖታውያኖች በአላህ ያጋሩት እንደዚሁም አይሁዳውያኖች ከጌታችሁ ዘንድ የሆነ መልካም ነገር ወይም ነብይነት ለእናንተ መሰጠቱን በፍጹም አይወዱም ማለት ነው አይመኙም ስላልወደዱ ስላልተመኙ ግን የሚቀር ነገር የለምና ወላሁ የኽተሱ ቢረሕመቲሂ መን የሻ አላህ በረህመቱ በቸርነቱ ለነብይነት የሚሻውን ይመርጣል በሰዎች ምርጫ ሳይሆን በራሱ ጥበብ በራሱ እውቀት ነብይን የሚመርጥ አላህ እኛ አላህ ነብይ አድርጎ የመረጠውን ሺህ ጊዜ ብንጠላው ጥላቻችን ምንም ሊሆን አይችልም አማን አንዶም ጽሁፍ ሳይሆን የሚፈለገው ተጨባጭ ነው ዋቂዕ ነው ብዙ ነገር ተነገረ እኮ የጥላቻ ስሜቶች ከአንደበትህና ከሁኔታ ሲንጸባረቁ ስለሚታዩ ነው የቅዱስ ቁርአን አንቀጾችን ስታነባቸው ምንም አንቀጹ ላይ የሌለ ነገር ታነባለህ የራስህን ስሜት ለመጨመር ትሞክራለህ እንደውም በዛ በተባለው ሰይጣን ቦታ እኮ አንተ ራስ ጣልቃ እየገባህ ነው። እሱ አረብኛው ላይ ሲሞክር አንተ አማርኛው ላይ እየሞከርክ ያላለውን ማለት ነው። የራስህን ስራ ማለት ነው፣ የራስህን ድርሻ እየተወጣህ ነው። ዘበራርክ ቅድም ስታወራ እዚህ በፊትም እባክተው ተብሎ ብዙ ጊዜ ተነገረ። እጥረቱ የአማርኛ ከሆነ ምንም አይደለም፣ ማስተካከል ይቻላል። ግን ከጥላቻ ስሜት የመነጨ ከሆነ ደግሞ ለጊዜው ስትወያይ ቢያንስ ጥላቻ ነው ለጎን እና እንደ ጥቅስ አንብበው። እኛ ባይብልን እንዴት እንደምናነበው ታውቃለህ። እናምንበትም ባናምንበትም ጥቅሱን እንደ ጥቅስነት ግን እናነበዋለን። የሌለ ለማንበብ አንሞክርም። ሀቅ ሀቅ ስለሆነ ማለት ነው። ማታለል ማንንም አይጠቅምም። አሁን ደግሞ ከወንድማችን ዋሂድ ጋር ስትወያይ ስለማን ነው ይሄ ጥቅስ የሚያወራው ካለ አላውቅም ማለት ግን ስለ ነብዩ መሐመድ አይደለም ካላወቅ ለምንድን ነው ስለሳቸው አይደለም የሚለውን ግን ለምን እንዲሰመርለት ይፈልጋል ታዲያ ይሄ ከምን የመነጨ ነው ይሄ ማወቅ ነው ስለማን እንደሆነ ካላወቅ አላውቅም ስለሳቸው ነውም አይደለም ማለት አልችልም ነው በጥቅሉ ነው ብለህም ምን አልተዋልክም? ስታውቅ ደግሞ ነው ወይም አይደለም ብለህ መናገር ትችላለህ በማታውቀው ነገር ላይ አስተያየት አልሰጥም ትልና ስለሳቸው ግን አይደለም ማለት በተናገርከው ጥሩ ነገር ላይ ተመልሰህ ደግሞ ሌላ ጎንህን ማሳየት ነው። ይሄ ነው ጥላቻ ያልኩት ሃይማኖት የፍቅር ነው የሚያስተምረኝ። ብዙ እንሰማለን አሁን ሲያወሩ፣ ግን ሲተገበር ነው ጥሩ፣ ሲሰራበት ነው፣ በተግባር ሲታይ ነው። ወሬ ከሆነማ ሰይጣንም ወዳጅ ነኝ ብሎ አይደለም እንደሚመጣው ሰውን ለማሳሳት አደምና ሀዋ አባታችንና እናታችንን ሲያሳስታቸው እኮ ወቃሰመሁማ ነው የሚለው ቁርአን ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ እኮ ከሚመክሯችሁ ነኝ ለእናንተ ጥሩ ከሚያስቡላችሁ ነኝ ነው ያሉ ጠላት ነኝ አላለም ስራው ነበር የከፋ የሆነ ወዳጅ ከጠላት የሚለየው በተግባሩ በስራው በሚያወራው አይደለም አንተ ደግሞ ሃይማኖትህ እንዲከበርልህ መጽሐፍህ እንዲከበርልህ የምትፈልግ ከሆነ የሰው እምነትና ሃይማኖት ልታከብር ይገባል ስርዓት ባለው ማለት ሁል ጊዜ ቁርአንን ስታነብ እኔ እንጃ መቼ አስተካክለ እንደምታነበው አማርኛው እና ለማንኛውም ውይይታችሁ ጥሩ ነበር። ህሊና ነው እንግዲህ ዳኛው፣ ለሁሉም ህሊናው ይፈርዳል። ነገ አላህ ዘንድ ደግሞ እውነተኛ ዳኛ የሆነው ጌታችን ይፈርዳል። ስለ ነገ እናስብ። አሁንም እልህኛ አንሁን። የመሸነፍና ያለመሸነፍ ጉዳይ ወይ ሌላ ነገር እንዳይሆን ተፈቀል ድምጻችን ይሰማ 75 ያ ሳይሆን ነገ አላህ ፊት ብቻችንን እንቆማለን። እኛ ያለንን ሀቅ ተናግረናል። ኡሙ አዩብ አልገባኝም። <laughs> ድምጻችን ለሱ ነው ወይስ ለኔ ነው ጥያቄው አሁወ ሙሰየሩን አም ሙኸየር مسير في الأمور ومخير في الأمور مسير فيما لا طاقة له في خلقه وفي وجوده وفي موته وأمثاله ومخير يعني في أفعاله وتصرفاته እማዩ የጻፍሽው አልገባኝም። ይህንን እንግዲህ ወይ ራሱ አማና እንደም ይመልስልሃል። በአማርኛ ለተርጎመውና ለጠይቅልህ ድምጻችን ይሰማል። የጠይቀው ራሱን እንዲመልስ። አማና እንደውም ትመልሳለህ ይሄን ጥያቄ እሱ ፈቃደኛ ከሆነ ነው አዎ ወይም ነው ስላላለ ትቼዋለሁ። ወደ እኛ እንመለስና እና አላህ ሂዳያ ይስጠን፣ እኛም ጽናትን ይለግሰን። የሀቢብ የእጅ አውጣ ማይክ የምትፈልግ ከሆነ እንደ ሌሎቹ እጅ አውጣ። እዚህ ሩም በተራ ነው፣ በሎቢ አይደለም። ኸጣብ እጅ አውጥተ ነበር። تفضل السلام عليكم ورحمة الله وبركاته ይሰማል? ኦኬ አማን አንዱም ጠይቃለሁ፣ ባትመልሰውም ግን ትሰማዋለህ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 27 ላይ ምን ይላል? የሰው መንፈስ ለእግዚአብሔር መብራት ነው ይላል። ለእግዚአብሔር መብራት ነው ይላል። ውስጣዊ ማንነቱንም ይፈትሻል ይላል። ውስጣዊ ማንነቱን ይፈትሻል እና የሰው መንፈስ ለእግዚአብሔር መብራት ነው ይላል እና መብራት ያስፈልገዋል ወይ ለእግዚአብሔር የሰው መንፈስ ማለት ነው። ሁለተኛው ጥያቄ የማቴዎስ ምዕራፍ 21 ቁጥር 43 ላይ ምንድን ነው የሚለው? እውነት እላችኋለሁ የእግዚአብሔር መንግስት ከእናንተ ትወጣለች፣ ፍሬዋን ለሚሰጥ ህዝብ ትሰጣለች ይላል። አንድ ወገናችንም ይህን ጥያቄ ጠይቀው ለቤተ ክርስቲያን ትሰጣለች ነው ያለኝ እና በጣም ይገርማል። ህዝብ የሚለውን ቤተ ክርስቲያን ብሎ ነው የተረጎመልኝ እና mic free። አሰላም አሌይኩም ወረመቱላ ወበረካቱ السلام عليكم خطاب የሰው መንፈስ ለእግዚአብሔር መብራት ነው ነው ያልከው ስታነብ ያ ያ خطاب طب عايز صمم انا ما في موجود ولا الو يا جماعه موجود ولا ما في موجود خطاب له ليش يسكت اذا خطاب خطاب زمرين منه اوكي يلا نبقى خطاب يلا نيك نيم ولا ندري ومعي فري بلوال يا حبيبي معي كاس ወንድማችን ቫሂድ የምትጠይቁት ወንድምና እህቶች የላችሁም ወይ? ክርስቲያን ወገኖች እንሸኘው። ፕሮግራሙ ይጠናቀቅና ወደ ራሳችን ጉዳይ እንግባ። ለቫሂድ ጥያቄ ያላችሁ አላ ያ ሀቢቢ mic እኮ ያስተብልሃል። mic ላይ እየወጣህ እያስቸግረህ ነው። mic ህን ወይስ አክቲቬትድ ላይ አድርገውና ተናገር። arrow ን click አድርገውና voice activated በለውና ተናገር እስኪ አሁን mic ላይ ነህ ለቀቀው አሁን ጣይረ በቃ እንግዲህ ባህል ወንድም ባህል ወንድማችን እስካሁን ከኛ ጋር በመቆየት ጀዛከላሁ ኸይረል ጀዛ نفعك الله وإيانا بعلمك زادك الله علما وحرصا الله بوقتها أنتنا من جانب تدكام يدرجن الله بوقتها بيجمر الله جزاك الله በአበባ ሸኙት ወንድማችንን እንግዲህ ያው የሚጠይቅ ሰው የለም ኬክ አታብዙበት شكرا በደሌ እኛ ጋር ይገኛል አብሽር ከዚህ በኋላ እንግዲህ እኛ እርስ በርስ መጠየቅ እንችላለን ሀና ማይክ ላይ እየዘለለች አስቸግራለች ሀና 2014 ማይክ መናገር ከፈለግሽ ኮሞካ እጅህ ወድቋል እጅህን አንሳው ኮሞካ ካልሆነ እኛ እናነሳልሃለን አና እየዘለለብሽ እኮ ነው ማይክ ተናገሪ شو هذا مع السوري لا ينفع أي شيء هذا هو الصوت يا حبيبي مايك مكرون يا حبيبي ايش هير افتر هير افتر አለ ሀና አንዴ ውጭና ተመለሰሽ ግቢ ስላስቸገረሽ አንዴ ውጭና ተመለሰሽ ግቢ hereafter my guest Hannah Uchi from المستشفى بكذا hereafter ሳሚ ሰላም አለይኩም ወራህመቱላሂ ወበረካቱ 2099 the ነው mashallah. Allah. አለ ረጃውጣ صامي الله يا جماعه ኒውሆፕ ልጇ ነች መሰለኝ እንግዲህ ህፃናቶች ይሆናሉ ስስቡ ፕሮግራማችን በአላህ ፈቃድ እንግዲህ የወንድም ራሂል ተጠናቋል ከዚህ በኋላ በደሌ እጅ አውጣ የምትፈልገውን ነገር ጠይቅ ጠይቁ ይሰጣችኋል ነው የተባለው சாமி من ஐசத்தும் இல்லை مايكاز بدل لي السلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰምቻለሁ። አልሐምዱሊላህ። መርየም አየሽው፣ ያው ሳሚን ሺህ ጊዜ ጠራዋለሁ፣ እኔን ትቶ አንቺን መርየም ይልሻል። አልሰማኝም ወይስ ምን ሆኖ ነው? እስኪ ጻፊለት። ተሰምተሃል? ቀጥል። አይ እኔ ጥያቄ አቡ ሀይደር የአማርኛ ትርጉሙ ከዚህ እኔ አሜሪካ አካባቢ ነው ያለሁት። ከዚህ አካባቢ ይገኛል እንዴ? ምን ቅዱስ ቁርአን አማርኛ ትርጉም ሀርድ ኮፒውን የፈለከው? አጠቃላይ book ኡን ነው ፈለግኩ ለመግዛት እዚህ አካባቢ ይገኝ ማለት ነው። ስተወራደው ነው እዚህ አካባቢ ያሉ ሰዎች ካወቁ አሜሪካ ያሉ ሰዎች። እንግዲህ አንተ ባለህበት ሀገር ከሆነ እዛ ያሉ የአሜሪካ ወንድሞች ይነግረዋል። soft copy ውን ግን ከሆነ ከወዲሁ እኔ ልረዳህ እችላለሁ፣ ለሞባይልህም ሆነ ለኮምፒውተር። እሱም ጥሩ፣ በዛ በኩል የምትረዳኝ እስካገኝ ድረስ ምን ሞባይልህ ነው ያስከው ነው በኮምፒውተሩ አይሻልም? ሞባይሉ አይደል? ምን ነው ልክም ሆነች ልክም ሆነች። ኢንሻአላህ አላህ የተሻለ ይቀይራል። አብሽር አዎ በቃ link ኡን room ኡ ላይ ለለጥፍልሃለሁ። ኮምፒውተሩ ላይ ታወርደውና ታነበዋለህ ኢንሻአላህ። እሺ እና ሀርድ ኮፒው የሚገኝበት አካባቢ ወይ state ህን ንገረኝ እስቲ፣ ምናልባት ወንድሞች ካወቁ የት state ነው ያለው? ቨርጂኒያ ነው ያለሁት እኔ። ለኮምፒውተር ወንድማችን ለጥፎላ አፍሪካ ቲቪ ያውልህ አማርኛ ቁርአን ሀረር ቴክ ላይ okay አፍሪካ ቲቪ ለጥፎታል። እሺ ኦኬ يكون انبر አይ ገርሞኝ እኮ ነው ኒው ሆፕ እንዴት አልተሰማውም አልኩኝ እኮ ይጻጻፋል በፍጥነት ይመልሳል ስናገር እንዴት ነው ያልተሰማው يكون من اللام وعليكم السلام ورحمة الله وبركاته أبو محمد 99 مرحبا بك يا أخانا الفاضل ضيفنا أستاذ أبو محمد دنانة آه، لا لا لا دمصاتني سما لا كثير من آه، يعني من يكنى بأبا محمد هذا هو صديقي آه، المعروف بنفس الدين عارفه أنا آمن وإياك وحفظك الله ورعاك የሀይገር ወንድም ነው። አቡ መሐመድ እኮ ነው ኡሙ ኑርሃን መሐመድ አይደለም። አቡ መሐመድ ይሰልም አለ አቡ መሐመድ ኧረ አቡ መሐመድ እጅ አውጣና ገላግለኝ እንዴ አጣብቂኝ ውስጥ እኮ ላ ኡሙ ኑርሃን አጃኢብ ነው شيء هوب تفضلي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته آه. Yeah, darling, أستاذ maybe it sound funny, good? آه. انتن خلاص آه، مسكت معناتنا تشهد لا نعم. سنهار اللهم صل على سيدنا محمد <laughs> وعلى آله كما صليت على إبراهيم እንላለን አይደል? እንላለን ምንድን ነው ለነቢያችን ኢብራሂም የተደረገ የሆነ ነገር አይ ሚን ውለታ ኦር ሰምቲንግ ላ በኢብራሂም ቤተሰብ ላይ በእምነት የተከተሉት ላይ ራህመትህን ውዳሴህን እንዳወረድከው ሁሉ በእሳቸውም ላይ ውዳሴህን ራህመትህን አውርድ ማለት ነው። okay ለነቢያችን አሜን ለነቢዩላ ኢብራሂም ውዳሴና ራህመት already ወርደዋል ማለት ነው። አዎ በእምነት የተከተሉት እነሱ ቤተሰቦች ሲባል ያው በእምነት የተከተሉት ነው። አባቱን አያካትትም። اوكي كما صليت على ابراهيم ولا كما اوكي ايش جزاك الله خير جزا استاذ واياك خير الجزاء አላችሁ يا جماعة منه ነው ጸጥ አላችሁ ዝም አላችሁ شو هذا ፉአድ 12 አሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ አተያያቱ ትክክለኛው የትኛው ነው? ሁለት አይነት አለ መሰለኝ። ስድስት አይነት ናቸው። ስድስት አይነት ነው። አዎ ልንገርህ ስድስቱንም አንዱን ዋናውን አንድ አንድ ይበቃል። አይ ኺላፍ ስላለው እኮ አይደለም ስድስቱ ስድስቱም አይነት ይቻላል ለማለት ነው። okay። ጠብቀኝ እንግዲህ እስቲ ቆይ ከኪታቡ ላይ ግዴታ ስለሆነ ማንበብ ያለብኝ። እሺ እሺ ተከታተለኝ እዚህ ላይ ማይኩን አንዴ ልቀቀው። እሺ እሺ። የተመረጠው ከነዚህ ውስጥ አንደኛው ከአብደላህ ብን መስዑድ ረዲየላሁ አንሁ የተያዘው ነው። ነቢያችን አለይሂ ሰላቱ ወሰላም የቁርአንን ሱራ እንደሚያስተምሩኝ ሁላ ተሸሁድን ያስተምሩኝ ነበር عن عبد الله بن مسعود رضي الله عنه قال علمني رسول الله صلى الله عليه وسلم التشهد كما يعلمني السورة من القرآن من يلو نبر تعالى سيستمرت إهن يازو التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله እስከ መጀመሪያው የምትለው ማለት ነው ተሸሁድ የሚባለው ይሄ ነው ገባህ አተሕያቱ ካልክ በኋላ አሁን ሊላሂ ነው የሚገባው እዚህ ቦታ ላይ التحيات لله والصلوات والطيبات السلام عليك كم لو جمرة ويتوكل التحيات لله الصيغة الثانية ሁለተኛው ደግሞ ከአብደላህ ብን አባስ ረዲየላሁ ዐንሁማ የተላለፈው ነበር التحيات المباركات الصلوات الطيبات لله السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا رسول الله لا زلاهن التحيات لله صحيح التحيات المباركات الصلوات الطيبات بله يمتكرون السلام عليك جمرو جنرالي عند سلهوننا الصيغة الثالثة ሶስተኛው ሲጋ ደግሞ አቢ ሙሳ አልአሽዓሪ ነው ይህንን የተናገረው التحيات الطيبات الصلوات لله التحيات الطيبات الصلوات لله እነዚህ ናቸው التحيات الطيبات الصلوات لله السلام عليك أقبلوا جمروا يوم أيها النبي التحيات الطيبات الصلوات لله الصيغة الرابعة دمو عبد الرحمن القاري أنه سمع عمر بن الخطاب رضي الله عنه وهو على المنبر يعلم الناس التشهد عمر بن الخطاب تشهد سيستمراتشو سمع من على قولوا انديه بلوالاتشو التحيات لله الزاكيات لله الطيبات لله السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله هون هنا يتميلوا من دنو التحيات لله الزاكيات لله الطيبات لله السلام عليك ብለህ ትቀጥላለህ ማለት ነው እነዚህ ናቸው والله اعلم ከዛ ሰላት አለ ነቢይም ደግሞ በራሱ የተለያየ ነው እና ይበልጥ ደግሞ ዘቤስት የተባለው የመጀመሪያው የብን መስዑድ ነው አተሕያቱ ሊላህ ወሰላዋቱ ወጠይባት የሚለው አራቱም ሰሒሕ ናቸው መርጠህ መጠቀም ትችላለህ እንደውም አንድ ኪታብ ላይ አንድ ቀን በዚህ ሌላ ሰላት ላይ በዛ በዚህኛው ማድረግህ ጥሩ ነው ለምን ቀልብህን ለመሰብሰብ ይረዳሃል አንደኛውን ንባብ ብቻ ከሆነ የምትከተለው አንደበትህ ላይ ፕሮግራም እንዲሆንና ቀልበህ ሌላ ቦታ ይሄዳል። በቃ ምላስ ፕሮግራም እንደተደረገው record እንደተደረገው ብቻ ነው የሚያነበው። ዛሬ ይሄን፣ ነገ ያን፣ ከነገ ወዲያ ያን ስታነብግም ላለመሳሳት ስትል ቀልብህን ትሰበስበዋለህ ማለት ነው። ካልሆነ ግን አንዱም ብቻ ከሆነ ፕሮግራም ይሆናል። ምላስ ዝም ብሎ record እንደተደረገው ያነበዋል ነው። والله أعلم بالصواب ወኢያከ ፉአድ نيوهوب بكتبتشو جمعاوي قبال لار زناب بكتبتو رحمتي قبال ما مستاريو وهي زناب بكتبتو رحمتي قبال لار مايك فري يا جماعه السلام عليكم ورحمة الله وبركاته دم سيدر سؤال يسمع الأستاذ أوكي ما شاء الله الحمد لله جزاك الله خير بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم أستاذ ونم ኒውሆድ ኒውሆ በቀደደችው ፎዋድ ባሰፋው እኔም ልጨምርበት እንሻላ። <laughs> ተመሳሳይ ጥያቄ ነው ያለኝ እኔ ስቷዝ ባለፈው እንትን መቼ ነው ጥቂት ቀናት በፊት ስለ አዝካር እንትን እያነበብን እያለ በአንድ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት መቶ እንትን ተስቢሕ እናደረግና ሁለት ሺ አምስት መቶ ሐሰናትን እናገኛለን። እነዚህ ደግሞ ሀያ አምስት ሱብሓነላህ ሀያ አምስት አልሐምዱሊላህ ሀያ አምስት አላሁ አክበር በየሁሉ ፈርድ ሰላትና ምሽት ስንተኛ ደግሞ አንዳንድ እንትን አንዳንድ መቶ እንድንል ማለት ነው። እና በሌላ ደግሞ ብዙ ጊዜ ያው የምንጠቀምበት 33 33 ነው የአዝካር ማለት ነው፣ ወይም ተስቢሖች ከሰላት በኋላ እና እነዚህ እንትኖቹ እነዚህ ሁለቱ ብቻ ናቸው ያሉት ወይስ ሌሎችም አሉ? የትኛውስ ነው አሳህ ለማለት ነው? ኢንሻአላህ ተመሳሳይ ነው። ልክ እንደ እንትኑ ጀዛከላ ተመሳሳይ አይደለም። ጥያቄ ይሄንን አዎ ይሄንን አሁን ዚክሩንም የምንልበት የራሱ ወቅት አለው። የመኝታ ዚክሮች በብዙ መልክ መጥተዋል። እነዚህን ዝክሮች በተለያዩ መንገድ እንላቸዋለን። ምናልባት አላህ ወፍቆን እድሜ ከሰጠን በእኛ ሀገር አቆጣጠር ከፈጅር ሰላት በኋላ ከእናንተ ስንት ሰዓት እንደሆነ አላውቅም፣ ከአስር በኋላ ወይ ከመግሪብ በኋላ ሊሆን ይችላል እንጀምራለን ብያለሁ። እንግዲህ አንተም ነበርክ። ኢንሻአላህ ያው ዛሬ ነበር የምንጀምረው። እንደ አጋጣሚ ዛሬ ያልጀመርነው አጠቃላይ ፓልቶ ክሩቦች ተዘግተው ነበር። ያው የነበራችሁ ወንድምናቶች ታውቃላችሁ። ዛሬ በኋላ ፈጅር ላይ ችግር ከሌለና አላህ በህይወት ካቆየን የምንጀምረው ነው። በቦታው ስንደርስ የምናየው ይሆናል ማለት ነው ኢንሻአላህ። አፍሪ አፍሪካ ቁርአን ቅዱስ አልከዋል ቅዱስ ቁርአን በለው መጽሐፍ ቅዱስ ስለሚሉ አንተም ያንኑ ስርዓት ተከትለ ቁርአን ቅዱስ ቅዱስ ቁርአን እነሱ መጽሐፍ ቅዱስ ስለሚሉ አይደል هيت زرنيا وعليكم السلام ورحمة الله وبركاته نيو هوب صباح صباح السلام عليكم أستاذ سمع الله وعليكم السلام الله ኡስታዝ ሁለት ጥያቄ አለኝ እኔ አንደኛው ጥያቄ ጁምዓ ላይ ሁል ጊዜ ከጓደኞቼ ጋር ከቤተሰቦቼ ጋር ጁምዓ ሙባረክ እንባባላለን እና አዲስ group Viber ላይ አለ ስለ ሀዲስ የምናወራበት እዛ ላይ ጁምዓ ሙባረክ አትበሉ አይገባም አሉኝ። ምን ይመስልሃል? አንድ ጥያቄ እሱ ነው ምን ማለት ነው ጁሙዓ ሙባረክ ማለት እንኳን እንኳን ለጁሙዓ እንኳን አደረሳችሁ። አላውቀውም እኔ ለምን መሰለሽ ይሄን ያልኩሽ ስለ ቀኑ ወይም ደግሞ የተባረከው ቁርአን ብቻዋል አንዴ ማይክ እንደጠቀም ኦኬ ሽኩራን ይኸውልሽ አንቺ የተባረከ ጁምዓ ይሁንላችሁ ብለሽ በጁምዓ ስለሚያገኙት መልካም ምኞት መግለጫ ከሆነ አንድ ጥያቄ ሊቀጠል ነው። ለምንድን ነው ጁምዓን تخصيص ማድረግ ያስፈልገው? ለዚህ ነገር ደግሞ አንድ ነገር ለየት አድርገን special አድርገን ስንናገር ደሊል ያስፈልገናል። ቁርአን ወይ ከሐዲስ ማስረጃ ከሌለ ጉዳዩ ወደ ቢድዓ ይቀየራል ማለት ነው፣ ፈጠራ ይሆናል። ስለዚህ ጁምዓን ብቻ ነጥሎ ጁምዓ ሙባረክ የሚል ነገር ስላልተገኘ መጠቀሙ አግባብ አይደለም። ግለሰቡን ወደ ቢድዓ ይወስደዋል። አይን ማለት የፈለኩት የሳምንቱ ዒዳችን ስለሆነ አላህ የተባረከ ጁምዓ ያደርግላችሁ ከሆነ አላህ የተባረከ ጁምዓ እንዲያደርግልን መልካም ምኞትን መግለጽ በጁምዓ ቀን ይሁን የሚል ነገር አልተገኘም። በማንኛውም ሳምንታዊ ቀኖች የተባረከ ቀን አድርግልን አላህ ጁማ ሳምንታዊ ዒዳችን ነው። special ተደርጎ ግን ጁማ ሙባረክ የሚል ነገር አልተገኘም እንደ መረጃ። ስለዚህ አትጠቀሚው ነው ወደ ቢድዓ እንዳይከተል። እሺ شكرا። ሁለተኛው ጥያቄ ደግሞ አልፎ አልፎ ሰኞና ሐሙስን እጾማለሁ። በብዛት አይደለም አልፎ ነው እና ረጀብ ላይ ከሰኞ እስከ ሐሙስ ድረስ እጾምና ጁምዓ፣ ቅዳሜና እሁድን አልጾምም፣ እረፍት አደርጋለሁ። እና እዛ ቫይበር ላይ ደግሞ እንደገና የሰማሁት አይገባም፣ እንደዛ አይገባም ባይሆን ሻዕባን ላይ ነው እንደዛ አድርጎ መጾም የሚሻለው አሉ። ምኑ ጾምን አልገባኝም። ተገኘ okay እኔ ሰኞና እስከ ሐሙስ ድረስ ጾማለሁ ዝም ብዬ። ጁምዓ፣ ቅዳሜ፣ እሁድን ግን አልጾምም፣ እረፍት አደርጋለሁ። ረጀብ ላይ እንደዛ ነው የማደርገው። ማከታተሉን ነው ያ አሁን ገባኝ። እሱ ከሆነ አይሻ ረዲየላሁ አንሃ የተናገረችው ነቢያችን አለይሂ ሰላቱ ወሰላም ከረመዳን ቀጥሎ ሙሉውን ወይም አብዛኛውን ቀን የሚጾሙት ወር ቢኖር ሻዕባን ነው ብለዋል። ሙሉውን ስለዚህ አንቺ ይህንን መሰረት አድርገሽ የሻዕባንን አብዛኛውን መጾም ይቻላል ማለት ነው። እህቶችሽ የነገሩሽ ትክክል ነው። እሺ የረጀብ አይገባም ማለት ነው። ሰኞ፣ ሐሙስ በረጀብ ውስጥ አያመል ቢድ 13፣ 14፣ 15 የተባሉ ቀኖችን ከጾምሻቸው ተገቢ ነው። ከዛ ውጭ ግን ከሆነ መረጃ ያስፈልገዋል። ሹክራን ኡስታዝ፣ በጣም አመሰግናለሁ። يستي الله يستقلي آمين وإياك أبرو يستقلي إثيو يونايت السلام عليكم ورحمة الله وعليكم السلام ورحمة الله وبركاته ኡስታዝ እኔም ጥያቄ ነው ያለኝ። በቀደም ያጋጠመኝ ነው ለሆነ ጉዳይ ከከተማ ወጣ ብለን ከጓደኞቼ ጋር ከአስር ሰላት እየሰገድን አንደኛው ጓደኛችን ከተሐረመ በኋላ ትንሽ late ሆኖ ደረሰ እና ቀስር እንደምንሰግድ አላወቀም። join አደረገን እና እኛ ቀስር ሰግደን ሁለት ረካ ሰግደን እናሰላምት እሱ ተነሳ በሚነሳበት ወቅት ሌላኛው ጓደኛችን ከስር ነው እየሰገዱ ነው ያለው ተቀመጠ ሲለው ቁጣ እና ሰላቱ ሞልቶ ጨረሰ። እና ይሄ እንዴት ነው ሰው ሰላት ላይ ያለ ከሰላት ውጭ የሆነ ሰው ቢነግረው ለምሳሌ በዚህ ኬስ ቀስር እየሰገዱ መሆኑን ቢነግረው እና ያህ ሰው ተመልሶ ተቀምጦ ሁለት የመርሳት ሱጁድ ወርዶ ቢጨርስ ሰላቱ ብቁ ነው ወይ? ሁለተኛ ደግሞ ሰላት ላይ የሌለ ሰው ሰላት ላይ ላለ ሰው ቢነግረው፣ ለምሳሌ አሁን ረክዓ የሚጠራጠር ሰው ካለ ሶስት ሰግዶ አራት የሰገደ መስሎ ተሽሆር ላይ ቢቀመጥ አጠገቡ ቀድሞ የጨረሰው ሰው አንድ ረካ ይቀራል ሲለው ተነስቶ ቢሰግድ እንዴት ነው? የመጀመሪያው ከእናንተ ኋላ መጥቶ የሰገደው ጓደኛችሁ ወይም ወንድማችሁ ሲነይት ምንድን ነበር የነየተው? የሙሳፊር ሰላት ነው ወይስ ኢትማም ነው የነየተው? ሙሉ እሱ አራት አራቱ ዝሁር ነበርና ሙሉን አራቱ ረካ መስገድ ነበር። አራት ከነየተ አራቱን ሙሉ መስገድ አለበት በነየተው መልኩ እናንተ ሙሳፊር ብትሆኑም ማለት ነው። ለምን እሱ ከሚሞላ ኋላ ነው ነይቶ الله أكبر ያለው። እናንተ ግን ሙሳፊር ነበራችሁ፣ አሳጠራችኋል። እናንተ ሙሳፊር መሆናችሁ ሳይሆን እናንተ አሁን ሙሳፊር መሆናችሁ ሳይሆን እሱን እንዲያሳጥር የሚረዳው እሱ ከኋላ ያሰረው ነገር ነው። አሁን ሙሳፊርነቱ ከሙቂም ኋላ ነይቶ ቢሰግድ ሙሳፊር ስለሆንክ ተብሎ ከግማሽ በኋላ ቢደርስ በግማሹ ሰግዶ እኩል ማሰላመት አይችልም። ለምን የነየተው ከሚሞላው በኋላ ነው። አሁን ከሚያሰጥር በኋላ ግን እሱ ሙሉ ነይቶ ነው የገባው። እንደ ሙቂም አይቷቸዋል። አሳጥሮ አይደለም የነየተው፣ በእናንተው ማለት ነው። ንያው ነው የሚወስነው። okay ኢማሙም ግን ቀስር ለመስገድ ነይቶ ነው የጀመረው። ሁላችንም ቀስር ነው የምንሰግደው። እሱ ብቻ ስላላወቀ እሱ እሱ እናንተ ናችሁ እኮ እሱ እናንተ ናችሁ ነይታችሁ ስለሆነ የነየታችሁት እናንተ። አሁን ሶስት መስገድ ብትሉ አትችሉ፣ አራት እናድርገው ብትችሉ አትችሉ። ከመነሻው የነየታችሁት ሁለት ረካ ነው። እሱ ግን አራት ነይቶ ነው ከኋላቸው የቆመው አይደለም። ልክ ነው። የነየተውን መሙላት አለበት። ወላሁ አለም። አንተ አራተኛ ረካ ላይ ተሳስተህ መነሳት ሲገባ ስትቀመጥ እኔ አየሁ መናገሬና አንተ መነሳቱም ትክክል ነው። አንተም እንድትነሳ ያስፈልግሃል። ባይሆን ከተነሳህ በኋላ ተሸኩል የምትቀመጠው ስንት ነው? ሁለት ስጁድ የምትወርደው ለምንድን ነው ከተባለ አቀማመጥህ የረዘመ ከሆነ ነው። ገና ልክ መቀመጥ ሂደት ላይ እንዳለ ሁኔታው ገብቶኝ ተነስ ካልኩህና ከተነሳ የመርሳት ስጁድን ሁለት ጊዜ አትወርድም። ለምን ጀልሰቱ ኢስቲራሃ ነች። እቺ የተወሰነ ረፍት የምታደረግባት መቀመጥ ነው። ነገር ግን ትንሽ ሰፋ ያለ አተህያቱን ቢያንስ እስከተወሰነ መሄድ የሚያስችል አቀማመጥ ላይ ከሆነ ግን የተቀመጥከው የዛኔ ሁለት ጊዜ የመርሳት ስጁድን ትወርዳለህ ከማሰላመት በፊት ማለት ነው። የኔ መናገሬ አንተ እንድትነሳማ ይዳርግሃል። አይደለም ከሰላት ውጭ የሆነ ሰው ሊጠቆመ ይቅርና ሰላት ውስጥ እንኳን እያለ ሰው ማረም አለበት ግዴታ። ወንዶች ሱብሃንአላህ ሲሉ ሴቶች ሲያጨበጭሙ ለእርምት ነው ማለት ነው። ጀዛከላሁ ኡስታዝ ወያኩም አላሁ አለም سامي زكريت جريت تفضل على المايك السلام عليكم السلام عليكم السلام عليكم يسمى هاي سماك سبحان الله በጀማ ይሰማል። በጣም ማለት ነው። okay፣ የኔ ድምፅ ይሰማል። ማሻአላ የኔ ይሰማል። አዎ ኡስታዝ ይሰማኛል። ሰላም ምንም አይሰማም። وعليكم السلام ورحمة الله وبركاته። እንዴት ነህ? ደህና ነህ? الحمد لله ሰላም ነኝ። text ነበር እኮ ቅድም ይታየኝ mic ላይ ማን እንዳለም አይታየኝም ነበር። منو دمصه دمو برمس حقبه ويس أرى الجور مثلاً ساعة في بالي يعني كم المست اه، سن ساعة في ولا دني عندك لجنة الحمد لله استاذ سلام لك اني لك يا جماعه الحمد لله سلام نورهم سيد فاطمه من تحت نورهم አይ አልፎ አልፎ እኮ ቀን እገባለሁ ግን ብዙም አልቆይም። okay እንዴት ነህ? ሀገር ቤት ሰላም ነው ሁሉ ነገር? ያው እስካሁን ሰላም ነው እንበል እንጂ በውስጥማ ስንት ችግር አለ። ኡስታዝ አንድ ጥያቄ በሰው ልጠይቅ ነበረ። ምናልባት በጃል ልጅቷ ሙስሊም ነች። የፕሮቴስታንት እምነት ተከታዮች አሉ እና እነሱ church ሲሄዱ እሷ ደግሞ ልጆቻቸውን ለመያዝ ትፈልጋለች። ያው ልጆቻቸውን ስትይዝ ያው በሰዓት ይከፍላታል። በሸሪያ ይህ እንዴት ነው ይፈቀዳል ወይ ምናምን የሚል ጥያቄ ነበር ከተሰማ ወይም በምንድን ነው የምትይዝላቸው? ያው እነሱ ይሄ ስብከትን ወደ ትምህርት ቸርች ሲሄዱ እነሱ ጋር ሄዳ ያው ልጆች አሉ ልጆቻቸውን ያው ማቆያ ቦታ አለ እዛ ትጠብቅላቸዋለች ማለት ነው። እሱ ምንም ችግር የለውም። እዛ ጥበቃዋ ላይ ዲኗ የማይፈቅደውን ነገር በዛው በገንዘቡ ሰበብ እንድትሰራ እስካላስገደዷት ድረስ ልጆች ጥበቃ መሆኑ ችግር የለውም። አይ እነሱ church ነው የሚሄዱት ከተባለ ያ የራሳቸው ጉዳይ ነው። የትም ሊሄዱ ይችላሉ። እሷ የምታደርገው ጥበቃ ላይ ግን ከዲኑ ጋር የሚጋጭ ነገር መኖር የለበትም። عفوا يا جماعة ማይኩኝ። السلام عليكم። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ወይስ በረህት የጠየቅሽኝ ከሻዕባን 15 በኋላ መጾም ይቻላል ነው ይላልሽው? ይሄ አቅዋል ነው የዑለማዎች ንግግር እንጂ የሀዲስ ነስ ስላልሆነ ማስረጃ አልባ ነው። ይቻላል ብለዋል ዑለማዎችን እነዚህ ዑለማዎች ከፊሎቹ አይቻልም ያሉት ረመዳንን